الله وبركاته من نبرة دلوقتي وعن عائشة رضي الله تعالى عنها قالت عائشة رضي الله تعالى عنها قالت فلن نلت كفينا رسول الله صلى الله عليه وسلم يا الله ملاكنا تكفنو تلالك في ثلاثة أثوات بسوش تلبسوش طيب نجاج هونو سحولية أسرار شرمو سحولوي هونو من كرسوف كسيقي هونو مالسو فالنزي بسوش تلبسوش نبي عليه الصلاة والسلام تكفنو ألو ليس فيها بكفنو سوش أن نبرم قميس قميس ما اللبس ولا عمامة امقام ما النبر ان للعيشة رضي الله تعالى عنها حديث متفق عليه وهي اعلم بكفن الرسول صلى الله عليه وسلم كللو تسعشة لا عيشة ابن سلم السوق نبيه بصوف تلبس بشان يتكفن في ملون اصحنا آه، آه، راجح هذا الجو ግን ምን የሚሉ ሰዎች አሉ? ነብዩ አለይሂ ሰላቱ ሰላም በአምስት ልብስ ነው የተከፈኑት። ሶስት ለፋኢት ወይንም ደግሞ ሶስት መጠቅለያ ሙሉ ሰውነትን የሚጠቀልል ሶስት እና ቀሚስ ከስር ከዛ ጥምጣም አለበት ይላሉ። አምስት አምስት ያደረጉት ይህን ሐዲስ ምን ይሉታል? ሰላሰተ አስዋቢን ነብዩ አለይሂ ሰላቱ ሰላም በሶስት ልብሶች ነው የተከፈኑት። ቢድን ነጫጭ የሆኑ ልብሶቹ ሰሁልያ አሰራራቸው ሚን ኩርሱፊን ከጥጥ የሆኑ ለይሰ የለም እምን ውስጥ ሰሑል እያስተሰራው ውስጥ ይላሉ እንጂ ከሌላ ተጨምሮ ሊሆን ይችላል አምስት የሚሉት ሰዎች ማለት ነው ለይሰ የለም ፊሃ ሰሑልያ ልብሶች ውስጥ አልነበረም ቀሚሱን ቀሚስ አልነበረም ወላ ኢማማ አልነበረም ከከፈን ውስጥ ግን አለ ይላሉ ይሄ ተከሉፍ ነው ነው ስለዚህ ራጅህ አድርገው የወሰዱት የትኛውን ነው ነብዩ በሶስት ልብስ ብቻ ነው የተከፈሉት በሶስት ልብስ ማንኛውም ሰው ወንድ በሶስት ልብስ መከፈኑ ወልአላህ የሚሆነው ራጅህ የሚሆነው ምስ ቀሚስና ምንም ሳይጨመር ማለት ነው። ዋጅቡ አንድ ልብስ ብቻ ነው። ዋጅብ ሰውነትን ሙሉ የሚሸፍን አንድ ልብስ ብቻ ዋጅቡ ማለት ነው። አውላውና አፍቶሉ ደግሞ ሙስተሐቡ ሶስት ልብስ ከሶስት ልብስ ውስጥ ሶስት መጠቅለያ ካጣ አንዱን ሽርጥ፣ አንድ ቀሚስና አንድ መጠቅለያ ቢያደርግም ይችላል። ወይንም ደግሞ ሁለት መጠቅለያና አንድ ቀሚስ ቢያደርግም ይሳላል ሶስት ልብሶች ሶስት መጠቅለያ መሆን አለበት። አጠቃላይ ሙሉ ሰውነትን የሚሸፍን ማለት ነው። ስንት ሜትር ነው? ሶስት ሜትር ሁለት ሜትር ምናምን በቃ ሶስት ሜትር ይደረግና ቁመቱ አንድ አንድ ዙር ማለት ነው። አንድ ይጠቀለላል፣ ከዛ ሌላ ይጠቀለላል፣ ከዛ ሌላ ይጠቀለላል። ከዚህ ሁሉ እናደርገዋለን ኩታውን እናነጥፈዋለን ሶስት ሜትር የሆነውን በዚህ ሰውነቱን የሚሸፍን የሚሆን አንድ እናነጥፍና ከላይ ሌላ እንደርብበትና አሁንም እንደርብና ጀናዛውን እናሰኘዋለን እንተቀበላለን አድርገን ማለት ነው ከላይ ይታሰራል እዛ ይታሰራል መካከል ላይ ይታሰራል እንደዚህ ሰላት ብላ ሳኢት ማለት ነው ሶስቱን ልብስ አንድ ላይ ማለት ማለት ማለት ነው ሶስት የተደራረቡ ልብሶች ላይ አስከሬኑን በዛ መጠቅለል ማለት ነው ሰላቱ ለፋኢት ማለት ሶስቱ ሙሉ ሙሉ መሆን አለባቸው ሰውነትን ሙሉ የሚጠቀልሉ ማለት ነው هذا هو المستحب ለሪጃል ለወንዶች ይሄ ነው ሙስተሐቡ ለሴቶች አምስት ነው ሁለት ዋና ሙሉ ሰውነትን የሚጠቀልሉ ሁለትና እንትን ሽርጥ ቀሚስ ኺማር ጉርሳ አጣኝ ማለት ነው ከዛ ሁለት ዋና መጠቅለያ አምስት ማለት ነው ለሴቶች ለሴቶች ለልጅ አንድ ልብስ ቢሆን ሙስተሐብ ነው ለልጅ ልጅ ለሆነ ለህፃን አንድ ልብስ ቢሆን ሙስተሐብ ነው። ሶስት ቢያደርጉለት ደግሞ ይቻላል ነው የሚባለው። አንዱ ሙስተሐብ ነው። ለወንዶች ግን አንድ ልብስ ለማንኛውም ለወንድም ለሴትም ለሁሉም አንድ ዋና ጠቅላይ ልብስ ዋጅብ ነው። ለሁሉም ለሴትም ለወንድም። ወደ ሙስተሐብ ወደ በላጩ ከሄድን ደግሞ ሶስት ለወንድ አምስት ለሴት سببنا لي مستحب نبي عليه الصلاة والسلام بس انت لبسني تكفن وكتب على بصوصت لبسنا بصوصت لبسنا من كرسوف كتتي هنا نجي لبس مهون اللبس مالبس كتتي تسرى لبس ለይሰ ፊሃ ከፈኑ ውስጥ የለም ነው የምትሉት። የዶሚር ለሁለት ነው የሚመለሰውና ነው ለይሰ ፊሃ ከፈኑ ውስጥ አልነበረም፣ ቀሚስም አልነበረም ነብዩ ከፈኑ ውስጥ ወላ ኢማማ ጥምጣምም አልተጠቀሙም ለነብዩ ከፈን። ስለዚህ ሶስት መጠቅለያ ዋና መጠቅለያ ሶስት ልብሶችን ብቻ ነው የተጠቀሙት ማለት ነው። ራጅሑም ይሄ ነው። ሌሎች ግን ያሉት አሉ ነብዩ በአምስት ልብስ ነው የተከፈኑት። ምን ምን ቀሚስ፣ ከዛ ጥምጣም እና ሶስት መጠቅለያ አሉ። እና ለይሰት ለይሰፊያ ማለት ምን ማለት ነው ሲሏቸው ለይሰፊያ ማለት ከሁልያ ተሰሩት ልብሶች ውስጥ የሉም ጥምጣምና ቀሚስ ማለት እንጂ ከከተኑ ውስጥ የለም ማለት አይደለም ብለዋል። ገብቷችኋል? ራጅሁ ግን ሶስት ልብስ የሚለው እ ሶስት ጊዜ ሊጠቀልል የሚችል ሶስት ዙር ይሁን ችግር የለም ግን ነጠለህ ብታደርገው ነው እንጂ ዋናው ሶስት ጊዜ የሚጠቀልል ልብስ ይሁን እንደዚህ ሰፊ ሆኖ ሶስት ጊዜ ሊጠቀልል ይችላል። ይሄ ጀናዛውን ማንገላታት ልብስ ታነጥቀዋለህ፣ ተነጥቀውና ታነጥቀዋለህ ሶስት ከዛ ጀናዛውን ታስተኛለህ። ወረታ ለመቆረጥ አይደለም ተጋብተናል ለጀናዛው ከፈን ከራሱ ገንዘብ ነው የሚዘጋጀው መጀመሪያ ሰውየው ገንዘብ ከሌለው ደግሞ አላመን ተጅቡ አለህ ነፈቀቱ የሞተው ሰውዬ አካል ቀለ የሚወጅብበት ሰው ያወጣለታል ማለት ነው ያ ከሌለ ሙስሊሞች ያወጣሉ በይተል ማል ይሸፍናል ማለት ነው ወይም ደግሞ ሙስሊሞች ያዋጣው ይገዙበታል ከፈኑ ዋጅብ ስለሆነ وعن ابن عمر رضي الله تعالى عنهما قال አብደላህ እብን ዑመር እንዲህ ይላሉ። ለማ ቱፊየ በሞተ ጊዜ አብደላህ እብን ኡበይ አብደላህ እብን ኡበይ እብን ሰሉል ረኢሱል ሙናፊቂን የሙናፊቆች መሪ ግንባር ቀደም የነበረው አብደላህ እብን ኡበይ በሞተ ጊዜ ጃአ ኢብኑ ልጁ መጣ። አብደላህ የሱ ልጅ ነው። አብደላህ እብኑ አብድላህ እብኑ ኡበይ እብኑ ሰሉል ነው። የሞተው አብደላህ እብኑ ኡበይ ነው የሞተው። ልጁ ራሱ አብደላህ ነው። አብደላህ እብኑ አብደላህ እብኑ ኡበይ ነው። ጃአ ኢብኑ ልጁ መጣ ኢላ ረሱሊላሂ ሰለላሁ ዐለይሂ ወሰለም ረሱሉ ጋር መጣና ፈቃል እንዲህ አላቸው አዕጢኒ ስጡኝ ቀሚሰከ ቀሚስህን ስጠኝ ያ ረሱላላህ አላቸው ወከፊኑሁ ፊ አባቴን ልከፍንበት አለና ጠየቃቸው ፈአዕጣሁ ነብዩም ሰጡት እያሁ ከፈኑን ለአብደላህ ከሱ ስለአባቱ ከፈን ተብሎ ማለት ነው። ለሙናፊቁ ለሙናፊቁ አብደላህ እብኑ ኡበይ ማን ነው? አብደላህ እብኑ ኡበይ የሚባለው ረኢሱል ሙናፊቂን የሙናፊቆች መሪ የነበረው ሰውዬ ነው። ሰይዱል ኸዝረጅ የኸዝሮች አለቃ ዋና መሪ ነበር። ስል በጃሂልያ ዘመን የኸዝረጆቹ ዋና ሁለቱ ጉሳዎች ናቸው አይደል? ኸዝረጅና አውስ የሚባሉት አንሷርን መስርተዋል። የነብዩን ተቀባዮች ነው። የኸዝረጆቹ ዋና ነበር። እንደውም ነብዩ ከመምጣታቸው በፊት እሱን ነበር ወደ ንግስና ሊያመጡት የነበረ። ነብዩ ሲመጡ ነው በጣም ቅናቱ ተገብተው የነብዩን ሐቅን አልቀበልም ብሎ ብዙ ሰዎችን መበታተን ደረጃ የደረሰውና ብዙ ተንኮሎችን ፈጽሟል። እስኪ ሰይዱል ኸዝረጅ ነው። የኸዝረጆቹ ዋና ኃላፊ ነበር። ፊል ጃሂልያ በጃሂልያ ዘመን ወረኢሱል ሙናፊቂን የሙናፊቆች መሪ መሪም ነበር። ፊል ኢስላም እስላሙን ከገቡ በኋላ ሙናፊቆችን ሲያስተባብር የነበረው ዋናው መሪ እሱ ነው። ቀንደኛ ረጃአ የውመ ኡሑድ የኡሁድ እንኳን ዘመቻ ጊዜ ተመልሷል። ዲስሉት አስከር የወታደሩን አንድ ሶስተኛውን ቀንሶባቸዋል። ነቢዩን አለይሂ ሰላቱ ወሰለም ወደ ኡሁድ አብረው ሲሄዱ ከመንገድ ላይ መሐመድ ላይ አስጨርሰን ብሎ እንዲመለሱ አደረጋቸው። አንድ ሶስተኛው እንዲመለስ አድርጓል። ወተወላ መርቷል። ሰው ምንም ክብረ አልእስክ መጥፎ የነበረውን አይሻ የታማችበትን በዚና እሱ ነበር ነገሩን በጣም ሲያጎላና ሲበትን የነበረው ከተማ ውስጥ አይሻ ዝሙት ሰርታለች እያለ ከፊፈቲ አይሻ ወሆ الذي قال እንዲህ አለ ይህ ሰውዬ ራሱ ማለት ነው ይህ አብደላህ እብኑ ኡበይ ብኑ ሰሉል የሚባለው ምን አለ? ለኢረጃዕና ኢለል መዲና ወደ መዲና ስንመለስ አለ ተቡክ ዘመቻ ላይ እያሉ ነው። ወደ መዲና ከተመለስ ለዩኽሪጀነ አልአዐዙ ሚንሃል አዘል እኛ ታላላቆቹ እኛ የሀገሪቷ መሪ የሆነው ወራዶችን እናባረራለን፣ መሐመድንና ከሱ ጋር ስደት የመጡትን ከሀገራችን እናባረራለን። ከሰው ሀገር መጥተው እኛን ያስተዳድሩ፣ በእኛ ላይ መሪ የሆኑን ደ አለ ወቃል እንዲህ አለ እንደው ላቱንፊቁ ወጭ እንዳታደርጉ ብሎ ትእዛዝ አስተላለፈ ለሙናፊቆች። አለመን እንደ ረሱልላሂ ነብዩ ጋር ላሉ ዙሪያውን ላሉ ሰሃቢዎች ወጭ እንዳሰጧቸው ገንዘብ ሀታ የንፈዱ እንዲበተኑ የኢኮኖሚ ማዕቀብ እንጣልባቸው አለ ሰውዬ። ማተ ሲግል ቀዒዳ ሰና በዘጠነኛው ዓመተ ሂጅራ ነው የሞተው። ለዚህ ሰውዬ ነው ልጁ መጥቶ ልጁ አብደላህ ሚን ሷሊህ ሰሓባ ከሰሃቢዎች ከታላላቆቹ ቦታ የሚመደብ ነው ልጁ ማለት ነው። ልጁ አባቱ ሲሞትበት አባቱ ነው ምንም ሙናፊቅም ቢሆን እንኳን ያውቅም እንኳን አንድ ተናገረው ነገር አለ ብሏል። አብደላህ ልጁ ማለት ነው። አባቴ ሙናፊቅ እንደሆነ አውቃለሁ። የአባቴ ገዳይ ግን በምድር ላይ በሁለት እግሩ በህይወት አይንቀሳቀስም። አባቴን የገደለ እኔን ራሴን ዘዙኝ እገለዋለሁ፣ ፍቃድ ስትኝና ራሴ እገለዋለሁ አለች። ሙናፊቅ ነው ብሎ ግን አባቴን የገደለ በሁለት እግሩ በምድር ላይ አይንቀሳቀስም ብሏል። ራሴ ግን ካዘዙኝ እገለዋለሁ አባቴ ስለዚህ አባቱ በመውተ ጊዜ ምን አደረገ? ቀሚሰውትን ስትኝ ለበረካው እንደው አላህ ትንሽ ማረፍ ያደርግለት ምናምን ነገር ብሎ ነብዩም አለይሂ ሰላቱ ወሰላም አነሱና ቀሚሳቸውን ሰጡ። ጃአ ኢብኑ ልጁ መጣ። ልጁን ደግሞ ልጁስ ማን ነው? ልጁ አብደላህ እብኑ አብድላህ እብኑ ኡበይ እብኑ ሰሉም ነው። ሚን ፉዳላኢ ሶሐባ ከታላላቅ ሶሐባዎች ተራ የሚመደብ ነው። ወኺያሪ ምርጥ ሶሐቢይ ነው። የዚህ የሙናፊቅ ልጅ ሸሂድ አልመሻሂደ ኩላሃ ሁሉም አብሮ ተሳትፏል ጦር ሜዳዎች ላይ ወስተሻሃደ የውመል የማማ የማማ ዘመቻ ጊዜ ነው የሞተው። የማማ የምትባለው ሙሰይሊመቱል ከዛብ ጋር ያደረጉት ዘመቻ ነው። የሳዑዲ አረቢያ ደጋማው ክፍል ሪያድ አካባቢ ማለት ነው። ካነ ምን አሸድ ናሲ አላ አቢ በአባቱ ላይ ጠንካራ ከነበሩ ሰዎች እሱ ነበር። በአባቱ ላይ ጠንካራ አባቴ አንድ ነገር ታደርግና እያለ ይገድበው ነበር። حتى استأذن في ضرب عنقه حينما قال እንዲህ አለ አባቱን ሊመታ ተጋብዞ ነበር። በሰይፍ አንገቱን ሊቀላ ሰዎች ናቸው ያስጣሉት። لئن رجعنا الى المدينة ان يوجد مدينة كهرنا العصاب منافقو مالك ليخرجن الاعز كان يتعلق على اللاقوش من هالآذل والرادوش للناس وطلل سن الملتين لبيجون النا مهاجروش من دون سلق بوليجو عباسين اقلال له بلو سن درجر سوش عباس الله بقى ما شد نبال كان اسمهم في الجاهلية فسمه النبي صلى الله عليه وسلم عبد الله حباب نبر كمو عبد الله من السيامة والكبر تعلق صحابيين عباسو سيموت አባቱ ሲሞት መጣ ከሚሰው ስትም ብሎ ነብዩ ነብዩ ጋር አለይሂ ሰላቱ ወሰለም ፈቃል ነብዩ ጋር መጣና እንዲህ አጥኔ ስጠኝ ቀሚሰከ ቀሚስህን ስጠኝ ረሱላህ ወከፊሩሁ ፊ አባቴን እንዲከፍንበት አላቸው ፈአጣሁ እያ ቀሚሳቸውን አነሱና ሰጡት ነብዩ አለይሂ ሰላቱ ወሰለም ለምን ሰጡት ከተባለ ይሄ ቅሷ ታሪክ አለ ነብዩ አለይሂ ሰላም ነብዩ አለይሂ ሰላቱ ሰላም ኡሁድ ዘመቻ ባደረጉ ጊዜ ማን ተማርኮ ነበር? ኡሁድ ዘመቻ ላይ ከሰባ ሱሐቢዮች ሰባ እንትኖችን ሰባ ሙሽሪኮችን ከማረኩ በኋላ ከሰባዎቹ ውስጥ የነብዩ አጎት አለበት። ማን ማን? አባስ አባስ ነበረ። አባስ ተማረከ። አባስ ልብሱ እስከዚህ የሚበቃውና ጥሩ ነገር አልነበረም። የማንም ልብስ ደግሞ አይሆነውም ነበር። በጣም ትልቅ ግዙፍ ሰው ነው አባስ አባት ማለት ነው። አጎታቸው ነው የነብዩ አጎት። መዲና ላይ የማን ቀሚስ ብቻ ነበር የበቃው? የአብደላህ እብኑ ኡበይ ኢብኑ ሰሉል የሙናፊቁ ማለት ነው። ያ ሙናፊቅ ለነብዩ አጎት ምን ሰጠው? ቀሚሱን አነሳና ሰጠው። ይህ ሰው የሞተ ጊዜ ልጁ መጥቶ ሲጠይቃቸው ቀሚስ አንስተው ሰጡት። ለማን ኪፋ ነው ማለት ነው? ለአጎታቸው ስለሰጠን የሰጡት እንጂ ምህረት እንዳገኝ አይደለም። ቀብለና ቀብለ ነው ነብዩ አለይሂ ሰላቱ ወሰላም ያደረጉት። እንደውም ወላ على أحد مات منهم ولا تقم على أحد منهم مات أبدا ولا تقم على قبري የሚለው የቁርአን አያመት ከሙናፊቆች በማንኛውም በሞተ በአንዳቸውም ላይ እንዳትሰግድ ወላ ተቁም አላ ቀብሪ በመቃብራቸውም ላይ እንዳትሳተፍ የሚለው ትእዛዝ ክልከላ መጣ ነብዩ አለይሂ ሰላቱ ወሰላም ከዚህ ክስተት በኋላ ነው ዑመርም እንደውም ተቃውሞ ነበር እንዴት ነው የምትሰግደው አብደላህ ብን ኡበይ ላይ ብሎ ዑመር ተቃውሞ ሲያሰማ ዑመርን ደግፎ ምን መጣ የቁርአን አያ እንዳትቆም ካሁን በኋላ ሙናፊቆች ላይ የሚለው ማለት ነው። ስለዚህ ነብዩ ለምን ቀሚሳቸውን ሰጡት? ለምን ጀለብያ ያሰጡት ከተባለ ለምን ነው አልኳቸው? ላጎታቸው ስለሰጠላቸው ያንን እንትን ለማድረግ ነው። እሱን ለመሸፈና ለመክፈል የታሰበ ነው ማለት ነው። ሌላ ሐዲስ ደግሞ ሌላ ዘገባ አለ ነብዩ አለይሂ ሰላቱ ወሰለም ከተቀበረ በኋላ ከመቃብር ተወጥቶ እንደገና የነብዩን ቀሚስ እንዲለብስ ተደርጓል የሚላል እዚህ ከመሰገዱ በፊት ነው የተሰጠው በኋላ ነው የተሰጠው የሚል ጠቋሚ የለም ያንኛውን ስንመለከት ግን አብደላ እብኑ ኡበይ ከተቀበረ በኋላ በሉ ቀብሩን አወጡልኝና ከቀብሩ እንደገና ይከፈን ምናምን ነገር አሉ ነብዩ አለይሂ ሰላቱ ወሰለም ቀሚሱን ቀሚሱን ሰጡት ቀብሩ እንደገና እንትን ተብሎ ከዛ መልሶ ቀበሩት ስለዚህ ይሄ በፊት ነው የሰጡት የሚል የለም፣ በኋላም የሚል የለም። ብቻ ሰጥተዋል ነው የሚለው። ያንኛው ግን መቼ እንደሰጡ ይጠቁመናል ማለት ነው። ያንኛው ሐዲስ ገብቷቸዋል እንዳይቀላቀልባቸው ምን لكن يعارضه حديث جابر عند البخاري فإن فيه أنه أدخل حفرته فأمر بإخراجه وألبسه መቃብር ውስጥ ከገባ ለሕድ ውስጥ ካስገቡት በኋላ ነው እንደገና ተወሶ የተሰጠው የሚል ሌላ አለ። እዚህ ጋር የሚቃረን እንዳይመስላችሁ አይቃረንም። ፈለዓለሁ ካነ ቀድ ወዓደ አወለን ተዓበረ አንሁ ቢልኢዕጣ ነቢዩ ዓለይሂ ሰላቱ ወሰላም እሺ እሰጥሃለሁ ብለውት ነበረ። ኋላ ቀሚሳቸውን ይዘው ሲሄዱ ከእንትን ከተባለ ለሐዲስ እንትን ከገባ በኋላ ነበር አሶሱና እንዲለበስ ተደረገ ብለን ጀምዕ እናደርገዋለን ሐዲሱ ማለት ነው። አልገባችሁም? ጀምዕ ሐዲስ መጀመሪያ ነብዩ ሰጣሃለሁ ብለው ቃል ገብተውለት ነበር። ፈአዕጣሁ እያሁ የሚለው ለራሱ ለአብደላ ለልጁ አይደለም የሰጡት። እሺ ሰጣሃለሁ ብለው ቃል ገብተውለት ነበር። ልክ ሲገድ አባትየው ምን ውስጥ ተገብቷል? ሊቀበለ ለሕግ ውስጥ በሉ አውጡልኝና እንደገና ይከፈናሉ የእሳቸውን ቀሚስ ሰጡ። ሁለቱ ሐዲሶች ሙተዓሪድ አይደሉም፣ አይቃረኑም ለማለት ነው። አልገባችሁም? ወሳሒበሁማ ፊ ዱንያ ማዕሩፋ የሚላል አይደል? አብደላህ ራሱ ለአባቱ እንዴት እንደዚህ ይሯሯጣል። ሙናፊቅ መሆኑን ካወቀ እነል المنافقين في الدرك الاسفل تبلو እያለ አላህ ስብሓነሁ ወተዓላ ላ ተጂዱ ቀውመን ዩእሚኑነ ቢላህ ወልየውም ልአኺር ዋዱነ መን ሐደ ላህ ወረሱላህ ከአማንያን ውስጥ ወለው ካነ አባአሁም ብሎ የሚናገረውን ሀያ ማለት ነው። ከአማንያን ውስጥ በአላህና በመጨረሻ ቀን ያመነ ኢማኑ የገባውን አካል አታገኘውም። ምን ሲያደርግ ይዋዱነ መን ሐደላህ ወረሱላ አላህንና መላእክተኛውን የሚፋለምን አካል ወዳጅ አድርገው ሲይዙ አታያቸውም። ወለው ካነ አብአሁም አባቶቻቸው ቢሆኑ እንኳ እያለ ለምን አብደላ ለአባቱ እንደዚህ ሲሯሯጥ ታየ ይላል። አይ ለአለሁ አንድ ነገር አለ። ለአባቱ እንደዚህ ሲሯሯጥ የነበረው ወሷሒብሁማ ፊ ዱንያ አላለ መልካም ለመስራት አስቦ ነው እንጂ ምህረት ያገኛል ነገር አይደለም። ያንን አይደለም ይላሉ እና ለአባቱ ደግሞ ጥሩ ነገር መዋል አለ وعن ابن عباس رضي الله تعالى عنهما أن النبي صلى الله عليه وسلم قال النبي عليه الصلاة والسلام ይላሉ البسوا ልበሱ من ثيابكم ከልብሶቻችሁ አልበያድ ነጫጭ ልብስ ልበሱ البسوا ልበሱ من ثيابكم ከልብሶቻችሁ አልበያድ ነጫጭ ልበሱ ፈኢንሃ ነጭ ልብስ ሚን ኸይሪ ሲያቢኩም ምርጥ ከሆኑት ልብሶቻችሁ ውስጥ ይመደባሉ። ምርጥ ልብስ ማለት ነጭ ልብስ ነው። ሀይብ አለው ማለት ነው። ግርማ ሞገስ ያጎናጽፋል። ግርማ ሞገስ ይሰጣል። ነጭ ጥሩ ለበሱ ብለዋል ነብዩ አለይሂ ሰላቱ ሰላም አምሩ ለኢስቲህባብ ለጥሩነት እንጂ ለዋጅብነት አይደለም። ማንኛውም color መልበስ ይቻላል። ኢለል ሙዓሰረ ሙዓሰር ብቻ ከልክለዋል አይደል? ሙዓሰር ምን አይነት ልብስ ነበር? ቢጫ ልብስ እሱን ከልክለዋል እና ሴቶችን መካከል ስንመጣ ነጭ ልብስ ትኩረት የሚከት ከሆነ ትኩረት ውስጥ የማይከት ልብስ መልበሱ አውላል ለዚህ ነው ወደ ጥቁር የሚያደሉት ሌላ ወጥ የሆነ አንድ አይነት color ከሆነ ትኩረት የማይስብ ነገር ትኩረት የማይስብ ነገር እንደው እልበሱ ሚን ሲያብኩም ከልብሶቻችሁ ልበሱ አልበያበ ነጫችን فإنها ነጭ ልብስ من خير ثيابكم ምርጥ ከልብሶቻችሁ ምርጦቹ ናቸው ብለዋል ነብዩ አለይሂ ሰላቱ ወሰለም እናም ደግሞ ወከፍኑ ፊሃ በሷም ከፍኑ መውታኩም ሙታኖቻችሁን በዚህ ከፍኑ ገንዟቸው ብለዋል ነብዩ አለይሂ ሰላቱ ወሰለም جنزوا فيها فنجد نفس موتاكم مطانو الشاكشه النبلو النبي عليه الصلاة والسلام رواه الخمسة إلا النسائي وصحه الفرمزي ذك بوتان كيلس كيلس مال قل نبي لبسوا من صلاة كيلس صلاة مكلفة نبي صلة حمراء لبسوا لمن ما كيما تبسوا بسلام على راسي بجوانا ይበዛል። ገባባ እና በነጭ ልብስ መከፈል ይሄ ዋጅብነትን አይደለም የሚያስችለው ልብስ ብቻ ይሁን መጠቅለል ይቻላል ማለት እንትን ጀናዛን ዋና የሚሸፍን ልብስ ብቻ ይሁን ችግር የለም ከሌለ ማለት ነው ካለ ግን ነጫጭ ልብስ መሆኑ አውላ ነው ላለው وعن جابر رضي الله تعالى عنه قال ቃለ ረሱሉላሂ ሰለላሁ ዐለይሂ ወሰለም ነብዩ ዐለይሂ ሰላቱ ወሰላም እንዲህ ይላሉ ኢዛ ከፈነ አሐዱኩም አኻሁ ኢዛ ከፈነ ከገነዘ አሐዱኩም አንዳችሁ የሚገንዝ ከሆነ አኻሁ ወንድሙን ሲገንዘው ፈልዩሕሲን ከፈነው ያማረና ጥሩ በሆነ ከፈን ይከፈነው ይላሉ ነብዩ አለይሂ ሰላቱ ወሰለም። ፈልዩሕሲን ያሳምር ከፈነው ከፈኑን ያሳምርለት ጥሩ ከፈን ያድርግለት ማለት ነው። ውድ ማለት አይደለም የተፈለገው ሱናውን የጠበቀ ይሁን ለማለት ነው። ተቻለ ሶስት እናም ደግሞ ሰላቱ ለካኢ ሶስቱን መጠቅላይ መሆን አለባቸው። ነጭ ቢሆኑ ጥሩ ነው። ሚን ቁጥሪ ከጥጥ የተሰራ መሆን አለበት። ይህም ጥሩ ነው። ነብዩ አለይሂ ሰላቱ ወሰለም ሚን ቁጥኒን የተሰራ ስለሆነ ማለት ነው የተከበሩበት ይህንን ያድርግ ብለዋል። ውድ ለማለት አይደለም። ተግባብተናል። وعنه كراس كجابر قال كان النبي صلى الله عليه وسلم نبي عليه الصلاة والسلام نبر يجمع يسبسب نبر بين رجلين بهولة سوش مكاكل من قتل أحود أحود لا كتقدلوا سوش كل سوش عند لا يكفنوا عشو نبر في ثوب واحد بعند لس يكفنوا عشو نبر بعند لس بعند لس ይሄ ከፈል ላይ ነው መቃብር ላይ ጅምላ መቃብር አለ አይደል ይሄ ደግሞ ጅምላ አንድ ላይ መከፈል ማለት ሁለት ሰዎችን አንድ ላይ ሁለት ሰዎችን አንድ ላይ ልብስ የለም ልብሳን ነበር ካነ ነብዩ ሰለላሁ ዐለይሂ ወሰለም ነበር በይነ ረጁለይን በሁለት ሰዎች መካከል በይነ ረጁለይን በሁለት ሰዎች መካከል አንድ ላይ ይሰበስባሉ ሚን ቀትላ ተገዳዮች ማለት ነው ኡሁድ ኡሁድ ላይ ከሞቱት ሰዎች ሁለቱም በአንድ ላይ ይሰበስቧቸው ነበር ሲተው ቢዋሂድ በአንድ ልብስ ነበር ሲጠቀልሏቸው የነበረው ثم يقول እንዲህ ይላሉ ነብዩ አለይሂ ሰላቱ ወሰለም አዩሁም የትኛው ነው አክሰሩ አኽዘ ለልቁርአን ቁርአን በጣም ያሐፈዘው የትኛው ነው ሁለት ሱራ ሶስት ሱራ አራት ሱራ አምስት ሱራ እያለ ማለት ነው በዛ ወዳለው ሞር ቁርአን ህዝብ ላይ በዛ ያለ የቁርአን አያና የቁርአን ሱራዎችን የያዘው የትኛው ነው ብለው ይጠይቁና ይሄንኛው ነው ሲሏቸው ፈዩቀድሙ ፊላህ ለህድ ውስጥ ቅድሚያ ይሰጡታል ከውስጥ በኩል ከቂብላው በኩል ቀደም ብሎ የሚገባው ቁርአን ሐፊዝ ነው እንደ ደረጃው ማለት ነው ሀያ የሐፈዘ ካለ አስር ከሐፈዘ ይቀደማል አስር ደግሞ አምስት አምስት ደግሞ ካላሐፈዘው እንደዛ አድርጎ ማለት ነው በቅደም ተከተል ይደረጋል هذا درجة القرآن ቁርአን እንደዚህ ማዕረግ ያጎናጽፋል ይሰጣል وعند الله أيضا له درجة ሲሰው ቢዋሂድ ثم يقول أيهم ማንኛቸው ነው አክሰሩ በጣም حافظا يازو للقرآن قرآن بذات يازيه النون بل يتجيكونا يينو سلواتو فيقدمه في اللعب فلا حدث ثلاثة كلمة يسدها ولم يغسلوا على ساتبهم يأحود سوّج مالتهم على ساتبهم ولم يصل عليهم على تسجد باتهم رواه البخاري شيخ البخاري زجبوت الحديث لمن مجاهدين وسناشو بجهاد عالم لا يموت وناشو قرمي دالا يموت وسلهونه قرمي دالا يموت دلو الزو بجهاد لا يموت من ሆኖ ነው የሚነሳው የመል ቂያማ ከቁስለታቸው ከደማቸው ጋር ነው የሚነሳው ስለዚህ ምን አልተደረጉት አልታጠቡም አሁን ላይ የሞቱት ማለት ነው ከሰባ በላይ ሰሃቢ ተገሏል አይደል እዛን ጊዜ መቃብርም ላይ እንደዚህ ጅምላ ነው የቀበሯቸው አላህዲም ይህም ራሱ አንድ ጅምላ መቃብር እኮ ማለት ነው አይደል በአንድ ከፈን ከፍኖ ሁለት ሰዎችን አንድ ለሐዲስ ሐዲስ ማስገባት ማለት ጅምላ መቃብር ነው ይቻላል ማለት አንደኛ ኡሁድ ተራራ መቆፈር አይመችም ለመቆፈር በጣም አደገኛ ነው። ሁለተኛ ሰሃቢዎች ተዋግተው ተዋግተው ድክም ብለዋል፣ ደክሟቸዋል፣ መቆፈር አይችሉም። ሶስተኛ ሰዎቹ ብዙ ናቸው የሟቹት። ለሰባ ከሰባ በላይ ላለ ሰባ ምናምን መቃብር መቆፈር የሁሉ አይችሉም ማለት ነው። በሶስቱ ምክንያት ጅምላ መቃብርን ተጠቅመዋል። አሁንም ጅምላ መቃብር ይቻላል። አደጋ ድንገት አደጋ ከተፈጠረ ጦር ሜዳ ይመስል የተለያየ አደጋ ነገር ከመጣ ጅምላ መቃብር ይቻላል። ከዚህ ይያዛል ማለት ነው። አጅነቢ ከሆነ ሁለት አጅነቢ በአንድ ላይ አይደረግም ማለት እንነጣጠላቸዋለን። ለአንዱ ከፈል እንጠቀምና ለሌላው ደግሞ በሳር ይከፈል ወይ በቀጠል واجب واجبነት አይደለም አይ سلام. العهد واجب منه الحمد لله دعاء القرآن صلى بمعنى دعا له من الله የቡኻሪ ዘገባ ወለም ይገሰሉ አልታጠቡ ሙጃሂዲኖቹ ወለም ይሰል አለይህም አልተሰገደባቸውም ሶላት አይሰገድም ዱዓ ግን ያደርጉላቸዋል ነብዩ አለይሂ ሰላቱ ወሰለም ሶላ ቢማዕና ዳዓ እንጂ አልተሰገደም አሁንም አይሰገድም ሙጃሂዲኖች ላይ አይሰገድም እንደውም ምን ይላሉ ሸሂዶች ላይ ሸሃዳዎች ላይ ሰማዕታቶች ላይ አይሰገድም ሀታ ምን አቅዋሌ ኢማሜ አህመድ አንድ የሚሉት መብጡን ሸሂድ ነው አይደል መብጡን በሆድ ህመም የሞተ ሸሂድ ነው ውሃ ውሃ የወሰደውም ሸሂድ ነው ገሪቅ ማለት ነው ሰጥሞ የሞተ ቤት የተደረመሰበትም ሸሂድ ነው አልመቅቱሉ ዱነ ማሊ በገንዘቡ ከገንዘቡ ጋር ከገንዘቡ ላይ ሲዋጋ የሞተም ሸሂድ ነው ከሚስቱ ላይ ሲዋጋ የሞተ ሸሂድ ነው የተለያየ ነገር ነብዩ አለይሂ ሰላቱ ወሰለም የተናገሩት አለ በጣም ብዙ ቁጥር ያለው ሸሂድ ሸሂድ ሸሂድ ሸሂድ እነዚህ ሰገድ አይሰገድባቸውም የሚልቀው ለራሱ አለ እነዚህ ከሸዋዳዎች ይመደባሉና ላላ እንደዛ ማለት አይደለም ፊ ሰቢልላህ የሞተ አይሰገድበትም ምን አይባልም አይታጠብም ከነ ደሙ ነው የሚቀበል የውመል ቂያማ ደሙ እየፈሰሰ ነው የሚነሳው ጌታው ፊት ምስክር ይሆናል በዚህ ነው የሰጠው ማለት ነው እነዚህኞቹ ግን ይሰገድባቸዋል። አይ መማተ ዱነ ማሊ ፈሆ ሸሂድ፣ መማተ ዱነ አህሊ ፈሆ ሸሂድ፣ መማተ ገርጠን ፈሆ ሸሂድ፣ መማተ መቅቱንን ፈሆ ሸሂድ። መልካን አለህ ዙልጀንብ ያለበት የጎን በሽታ ካንሰር ያለበት ምን ያለበት መማተት አላኒፋፊያ በምጥ የሞተች እነዚህ ሁሉ ሸሂድ ናቸው፣ ሰማዕታት ናቸው ተብሏል። ሀታ ቢልሑብ በወዶ የሞተ ያም ራሱ ሸሂድ ነው ነው የሚለው ነው ሸሂድ ነው ተብሏል በፍቅር የሞተ ራሱ ሸሂድ ነው ነው የሚለው አለል ሐቅ ከሆነ ማለት ليس على الزينة ولا على شيء آخر بحب النبي على بحب الابن ሊሆን ይችላል بحب الزوجة ሊሆን ይችላል وليس على الحرام لا كما كما تزعم هؤلاء لا لا لا لا የሁሉ ሁሉ ሸሂድ ይታጠባል ይሰገድበታል? አዎ ይሰገድባቸዋል። ሰማዕታት ግን في سبيل الله ሞተም ሸሂድ ከሆነ እነዚህም ሰው ሸሂድ ሰማዕታት ሰማዕታት ሰማዕታት ከሆነ ተመሳሳይ ባህሪ ያላቸው لا في الأجر في ثواب الآخرة ሰማዕታቶች ናቸው አጅር በማግኘት አላህ ዘንድ ወላኪን ፊ ሶላት ወልገስል ከሆነ ግን في سبيل الله የሞተው ይለያል። في سبيل الله በዋና በጅሃድ ላይ የሞቱት እነሱ አይታጠቡም፣ አይሰገድባቸውም፣ ይከፈኑና ይቀበራሉ። ተግባባን በሳት የተቃጠለም ሸሂድ ነው ግን ይታጠባሉ ሄሙም ነው የሚደረግለት በአንድ ጨርቁ ላይ እንትን ውስጥ ነው ጨርቁ ላይ ስና ስናደርጋቸው ሁለቱም ተመሳሳይ ናቸው አንድ ላይ ነው የምናስቀምጣቸው ይዘን ገብተን ለህዱ ውስጥ ስናስገባ ግን ከለህዱ ከፊት በኩል የሚሆነው ቁርአን ሞር ይሆነው ነው ማለት ነው። ለዛ እንድመቸን እዛ ውስጥ ቅብላት ይዘን ነው አይደል ለህዱ ውስጥ የምናሰኘው ለዛ እንድመቸን አድርገን ነው ውጭ ላይ ምን እንከፍል ማለት ነው። ከዚህ እናደርገዋለን። ቀጥሎ ሀዲስ ያልሆነው እናደርግና ከተቀለልን በኋላ ስለ ሲገባ ከፊት በኩል የሚሆነው ማንኛው ነው? ከለህዱ ከጥግ የሚሆነው ቁርአን ሐፊዝ ነው ማለት ነው። كبائر الذنوب يسبب ها ها شهيد بارالو اه غريب كونه شهيد له بس ده يوم وينجلو ليلالو بس دين سماع شرو تغابا شفوا بأجرنه شهيد شهيد شهيد مبالوك بأجرنجي لا في حكم الصلاة ولا غسله ሲባግር ጀናዛ አምጥተን ሸሂድ ሸሂድ ሸሂድ ተባሉ ብዙ አሉ አልኳቸው። በምጥ መሞት ሸሂድ ነው። ተቃጥሎ መሞት ሸሂድ ነው። ውሃ ውስጥ መሞት፣ በመሬት በመሬት መደርመስ መሞት፣ የተለያየ ነገር የተጠቀሳለ እነዛ ሸሂድ ሸሂድ ሸሂድ ተብለዋልና ፊሰቢልላህ ከሞተው ጋር አንድ አይነት ሁክም ይሰጣቸዋል ማለት አይደለም። እዚህ ሁክሚል ጀናዛ አንድ አይነት ነው ሳይሆን አጅር በማግኘት ግን ሰማዕት ይባላሉ። ሁክሚ ፊባቢል ጀናዛ ግን ስናመጣ ህጥበት የሌለባቸውና የማይሰገድባቸው ፊሰቢልላህ የሞቱት ጂሃድ ላይ የሞቱት ብቻ ናቸው። ለዛ ይሰጠባሉ፣ ይሰገድባቸዋል። ከሌለማ የለም። ከተቻለ ሶላት አለባቸው ካልተሰገደበት ሶላት አልጋ እንደ ሶላት አልጋ ምን ምን የሞተ ወዶ የሞተ በቃ ራሴ ነኝ እንትን ውስጥ ማለት ምን ለማለት ነው? አይ አንዳንድ ጊዜ እኮ ይፈጠራል ማለት የሁለቱ የዚህኛው መሐበት አላህ መሐበት ረሱል ወመሐበት ልኢብን ወልአብና ቦታቸው ዙፋናቸው ይለያያል። እሺ በጣም ይለያያል። በዚህኛው በኩል መፈንዳት አለ፣ በዛኛውም በኩል ፈንድቶ መሞት አለ ይኖራል እንጂ ያስበልጣል ማለትም አይደለም። አይ ይኖራል። وعن علي رضي الله تعالى عنه قال سمعت النبي صلى الله عليه وسلم يقول نبينا عليه الصلاة والسلام ሲሉ ሰምቻቸዋለሁ ይላሉ አሊ ምን ሲሉ ሰምቻለሁ ላ ተጋሉ አትንጠራሩ ሲልከፈን ከፈን ላይ አትንጠራሩ ከአቅም በላይ አታውጡ ወጪ ብለዋል ላተጋሉ ድንበር አትተላለፉ ማለት ነው ላተጋሉ ማለት ድንበር አትተላለፉ ከአቅም በላይ አትግዙ ከፈን ውድ ከፈን አይገዛም እንደዚህ አይነት በጣም ውድ ሆነ ላተጋሉ ፊል ከፈል ላይ ድንበር አትተላለፉ ፈኢነሁ ከፈል ይስለቡ ሰሪዓን ቶሎ በፍጥነት ይወገዳልና አፈር ይበላዋልና ይስለቡ ማለት ይወሰዳል ይጠፋል ማለት ነው መቃብር ውስጥ ምስ ይበላዋል ምንም ጥቅም የለው ይስለቡ ይጠፋልና ሰሪዓን ቶሎ የሚጠፋ ነገር ስለሆነ ምንም ጥቅም የለውም ቤት አይደለም እሱ ራሱ ለጀናለው ዋና አይቡን መሰተሪያ ብቻ ነው እና ሱናውን ሙስተሐቡን በጠበቀ መልኩ ይሆን እንጂ ውጭ የሆነ ነገር መግዛት አስፈላጊ አይደለም لا تغالوا في الكفن በከፈን ላይ ድንበር አትተላለፉ فإنه ይህ ከፈን يسلب سريعا ቶሎ ምን ይደረጋልና ይጠፋልና ብለዋል ይበሰብሳልና ቶሎ ቶሎ ይበሰብሳልና አለበለዛ እንትን የምታደርጉ ከሆነ ኢፍራት ይሆናል እና ደግሞ ሀብታም ሲሞት ጥሩ ልብስ፣ ሲሞት የቆሸሸ ልብስ እንደዛ አይደለም አልቀብሩ የስተዊ ፊህ ልፈቂር ሀብታም ድሃም እኩል የሚሆንበት ዓለም ነው። ወዱ السلطاني والوضيع ዝቅ ያለውም ከፍ ያለውም እኩል የሚሆንበት ነው። ባለስልጣኑም ገዥውም ተገዥውም እኩል የሚሆንበት ዓለም ነው። መቃብር ውስጥ ማለት ነው ምንም ልዩነት የለም ባለስልጣን ትልቅ ባለስልጣን ከሞተ የሆነ ነገር መደረግ አለበት ጀናዛው ላይ ምንም አስተዋጽኦ የለውም ሁሉም ልክ እንደ ሐጅ ማለት ነው ሐጅ ላይ ምን ይለብሳል የሰው ልጅ ሁሉ ሐጃጅ ሁሉ ምን አይነት ልብስ ነው የሚለብሱት የኢህራም ልብስ አንድ አይነት ተመሳሳይ ነው አይደል هذا يذكرنا على ان الكفن نوع واحد ከፈንም ላይ እንደዚህ ነው ተመሳሳይ የሆነ አካሄድ ነው ያለው ሀብታሙ ምኑ ምኑ ምኑም ተመሳሳይ ነው መሬት ስር ነው የሚገባው ምንም አስተዋጽኦ የለውም። የከፈል ማማር የስራን ማማር አይጠቁምም፣ ወይንም ደግሞ እዛ መላእክቶች በክብር ይከፈሉታል ማለት አይደለም። የለም እንደዛ ተቃሎ ስልከት እሺ ለቤት አዘጋጅ እና ከሄደ ነው ማለት ነው ማለት በአቅማቸው ያደረሰ እኮ ምን ለማለት ነው? ማለት የሆነ ተያይዞ የሚመጣው ነገር ምንድን ነው? ከፈኑ በቃ ከፈኑ ከየትም ይምጣ ከፈኑ ከፈኑ ሆነ ሐራም ብቻ ሐራም ይወጣበት ብቻ ይሁን ሌላ ሰው ያምጣለት አባቱ ያውጣለት አባቱ የማያወጣበት ምክንያት ምንድን ነው? የሆነ ሌላ የሚነሳ ነገር ጥያቄ ካለ እሷን ነገር ነው ማለት ለምሳሌ ለህፃን ልጅ ቤት ውስጥ ሲሞት ከፈኑ ከሌላ ቦታ ነው የሚፈልገው ለምን ማለት ማሳፋት ግን ህፃን ልጅ በቤት በመኖሩ ማለት አቅማቸው አለመድረሱ የየቲም ሐቅ هكذا فاسألني واضح የየቲም ሐቅ እኔ ከራሱ ከገንዘቡ እኮ ይወጣለታል ችግር የለም ይሄማ ይፈቀዳል ይሄ ይፈቀዳል ከፈሉ ሚማሊ ሚማሊ ማለት ራሱ ከሞተ በኋላ ሚማሊ የተባለው ምን ከፈሉ ይፈቀዳል وعن عائشة رضي الله تعالى عنها أن النبي صلى الله عليه وسلم قال لها آم እና ከፈንንም ራሱ በንዛዜ ማስቀመጥም ይቻላል። ኋላ ስሙ ትከፈንበታለሁ ብሎ ልብስ ማስቀመጥም አለ። ይሄ ከሰሃቢዎች ውስጥ ያደረጉት ሰሃቢዎች አሉ። ችግር የለም እከፈንበታለሁ። መቃብርም ይሄንን ቦታ ለራሴ እቀበርበታለሁ ብሎ ማዘጋጀትም ይቻላል። ግን እኔ እዚህ ቦታ ነው የምሞተው ማለት አይደለም። ለአለው ከሞት እዛ አካባቢ እንዲቀብሩ ብሎ ወስያ መናገር ይችላል። ለምሳሌ ዑመር የተቀበረበትን ቦታ ማን ነበረች እንት ያዘጋጀችው? አይሻ ረዲየላሁ ተዓላ ከፈንም ራሱ እንደዚህ ያዘጋጀ ሰሃቢዎች ነበሩ እና ይቻላል ችግር የለም ማስቀመጥ ማለት ነው። አን አይሻ ረዲየላሁ ተዓላ አንሃ አነ ነብዩ ሰለላሁ ዐለይሂ ወሰለም ቃለ ለሃ ነብዩ ዐለይሂ ሰላቱ ወሰላም እንዲህ አሏት። ምን አሏት? ለው ሙቲ ብትሞቺ ኖሮ አሏት። ለው ሙቲ ብትሞቺ ኖሮ ቀብሊ ከኔ በፊት ብትሞቺ ለገሰልቱኪ አጥብሽ ነበር አሏት ነብዩ ዐለይሂ ሰላቱ ወሰላም በህይወት እያሉ ነው ሁለት በህይወት እያሉ እኔ ያው ከአንቺ በፊት ለአለሁ ነቢዩላህ ናቸው ያውቃሉ የሆነ ነገር እንደሚፈጠር እና ምናልባት ለሞት ብትሞቺ ቀብሊ ከኔ በፊት ብትሞቺ ለቀድ ሰልፍኪ አጥብሽ ነበር አላት አዘውጁ ዩቀሲሉ ዘውጀተሁ ባል ሚስቱን ያጥባል የሚለውን ከዚህ እናገኛለን። ምክንያቱም ተመኝ ነብዩ መመኝ አደርገው ነበር ማለታቸው ይደረጋል ማለት ነው። ለው ሙት ብትሞቺ ቀብሪ ከኔ በስተፊት لغسلتك አጥብሽ ነበር አሏል። ሐዲስ ሐዲሱ ይቀጥላል። ረዋሁ አህመድ ወብኑ ማጀ ዘግቦታል። ወሰሐ ብኑ ሕባን እብነ ሕባን ሐዲሱን ሶሒሕ ነው ብሎታል። ሶሒሕ ነው ብሎታል። ይችኛይቱ ልጨምርላችሁና እናዋለን። ወአን አስማ ቢንቲ ዑመይር አስማ ቢንት ዑመይስ የምትባለው ረዲየላሁ ተዓላ አንሃ አነ ፋጡማ ፋጡማ رضي الله تعالى عنها አላህ ይውደድላትና ፋጡማ ቢንት ነብይ ሰለላሁ ዐለይሂ ወሰለም የነብዩ ልጅ ፋጡማ أوصت አደራ ብላ ተናዘዘች። አየግሲላሃ አዩገሲላሃ እንዳጥባት አልይን አልይ ባሏ እንዳጥባት ተናዛኔ ሞተችው رضي الله تعالى عنه አላህ ይውደድለትና رواه الدارقطني ባሌ አልይ እንዳጥበኛ አስከሬኔን እሱ እንዳጠብላ ተናዛኔ ሞተችው يدل على أنه جائز ከላይኛውም ጋር ስናየው ባል ሚስቱን ባል ሚስቱን የሚል ጥቅስ አግኝተናል። ሚስት ባሏን የሚል በቅያስ ነው ያስገቡት። ሚስት ባሏን ማለት እና ደግሞ ማን ነበር? አቡበክር አይተናል አይደል? አለው ተንቢያት ላይ ያየ ነው አለ። ሚስት ያጠበችበት ታሪክ አለ እና ባል ሚስቱን ሚስት ባልን ማጠብ ይቻላል። ከዛ ውጭ ግን ዘመድ ቅድማ መቀደም ያለበት ሴትን ሴት ወንድን ወንድ ነው የሚያልፈው። ዘመድ ደግሞ ቢሆኑ አውላም ተቀድም ይሆናል። ወንድ ግን ሴትን አያልፍም። ወንድ ሴትን እናቱን አያጥምም። አንድ ሰው ሴት ልጁንም አያጥምም። ወንድ ማለት ነው። አይፈቀድም ነው ሴትን ሴት ወንድም ወንድ ቢያጥም ነው ጥሩ ተባባ ወንድ ራሱ ሴት ልጁን እንኳን አያጥምም። በጣም ከሴት ልጁ በላይ ቅርብ የለም። እናቱን የማያስባት ነው እያሉ ሴትን ሴት ነው ማጠብ ያለበት፣ ወንድን ወንድ ነው ማጠብ ያለበት በሚለው ማለት ነው። ወንድ ትንሽ ሴትን ልጅ ማጠብ ይችላል። ሴትም ደግሞ ትንሽ ከሰባት ዓመት በታች ያለን ወንድ ልጅ ማጠብ ትችላለች። አልገባችሁም? አልገባችሁም? ነብዩ አለይሂ ሰላቱ ወሰላም ዘይነብን አላጠቡም አይደል? ዘይነብን ያጠቧት እነማን ናቸው? ልጃቸው ስትሞት ዘይነብ እነማን ናቸው ያጠቧት? እነማን ናቸው? እነ ኡሙ ናቸው አይደል ያጠቡት? ስትጨርሱ ንገሩኝ እያሉ ትናንትና ቀራ ነው ላይ ማለት ነው። እዚህ ከዘይነብ ስትሞት እሳቸው ቅድሚያ መሰጠት ነበረበት ቢሰጥ ነው። ስለዚህ ወንድን ወንድ ሴትን ሴት ነው የሚያጠው። ምን እሱ ወስያ ወስያ እንደዛ ብሎ ነገር እኮ የለም። ወስያ ቢማይጁዝ ወስያ መጀመሪያ የሚሆነው በሚበቃ ነገር አይበቃም ካል መጀመሪያ ወስያው ምራሶ አይታ አይታ ፋጡማ ፋጡማ አክበሩ በናት ነብ ሰለላሁ ዐለይሂ ወሰለም ከነብዩ ሴት ልጆች ትንሿ ፋጡማ ሰይደቱ ኒሳኢ ሀዲሂ አልኡማ የዚች ኡማ ሴቶች ዋና አለቃ መሪ የሆነችዋ ታላቋ ሴት ናት ፋጡማ ተዘወጀህ አልይ ብን አቢ ጣሊብ ፊ ሰነቲ ሳኒያ ሚን አልሂጅራ በሂጅራ በስድስት በሁለተኛው ዓመተ ሂጅራ ነው ያገቧት በረመዳን ወበና አለያ ፊ ዙልሕጃ በረመዳን ተጋብተው ከሁለት ወር በኋላ በዙል ሕጃ ነው ግንኙነት የጀመሩት ፋጡማና አሊ ወካነ ሲኑሃ የውመኢዝን ኸምሰተ ዐሸረ ሰነ አስራ አምስት ዓመት እየሆነች በነበረችበት ጊዜ ነው ግንኙነት የጀመሩት ፋጡማና አሊ وخمسة أشهر عشر أمست عمد كأمست ور أكابي لينو قلني نتي جمر فاطمة عارف ماتت بالمدينة في رمضان سنة 11 هجرية بإجراء بأسر عن دنيو عمد نيمو تجد بعد وفاة النبي صلى الله عليه وسلم بستة أشهر لبيو كموت على ستجد بين ور أسوة كثرة تجد فاطمة مالك كثير جوشة تجد سنشوانا سنشوانا ስለዚህ ከዚህ ደሊል አግኝተናል ከሁለቱ ሐዲሶች ማለት ነው ባል ሚስቱን እንደሚያደርግ ማን በህይወት እያለች የሚገርም እስካሁን ድረስ አልሰማሁም። በህይወት እያለች ሚስቱን ማጠብ ይችላል ወይ? አዎ ይጠባል፣ ምን ችግር ያው والله ما سمعت هذا السؤال قبل وأبو بريدة رضي الله تعالى عنه وعن بريدة رضي الله تعالى عنه في قصة الغامدية في الغامدية قصة ጋሚድያዋ ሴት ማለት ነው። ጋሚድያ ንስበቱን ኢላ ጋሚድ ጋሚድ የሚባል የጎሳ ስም ነው። በጥሩ ምን ጁሃይና ጁሃይና ከሚባለው ከትልቁ ዘር የወጣች አነስተኛ ዘር ናት ጋሚድ وقصتها أنها جاءت እቺ ጋሚድያ የምትባለዋ ሴት መጣች للنبي صلى الله عليه وسلم ነብዩ ጋር መጣችና واعترفت على نفسها በራሷ ላይ አመነች እንዳለቻቸው أنها حبلى من الزنا يا رسول الله እኔ ተሳስቼ ከዝሙት አርግዣለሁ አለቻቸው ምንም ማድረግ አልችልም አረገዝኩ ጸንሻለሁ አለቻቸው በቃ ፈአቂም አለየ ሐድ አላህ አላህ የወሰነውን በሌላ አስተላልፉት ፈጽሙት አለቻቸው ታዲያ ወላሂ ይሄ የሚገርም ኢማን ክምችት እኮ ነው የሚገርም ኢማን ነው ማለት አንድ ሰው ደብቆ ብዙ ነገር አጥቶ አታ አስተግፍሩላህ ብሎ ተውበት ማድረግ አለ ግን ራሷን ለሐድ አቀረበ ምን العجب ነብዩ ጋር መጣ አመነች فأمر النبي صلى الله عليه وسلم ነብዩ አዘዙ ቢረጅሚሃ እንድትቀጠቀጥ አዘዙ መቼ በይ አሁን ቀንሰሻል። አንቺ ተቀጥቅጠሽ ብትገደይ ውስጥ ጽንሳል እሱም አብሮ እንትን እንዳይል በሉ ተንከባከቧት አሉ። እስከምትወልድ ወልዳ የተወሰነ ያክል ልጁ በሌላ ምግብ እስከሚቃቃ ድረስ ተቆይና ከዛም በኋላ ምጥልኛሉ እንደዛው ተደረገ። በጊዜው ተመታች፣ ተቀጥቅጣ ተገደለች። ፋሚሊያዋ ማለት ተገደለች። ብረጅኒያ ተቀጥቅጣ እንድትገደል ተደረገ። ይህንን ሰዎች በጣም ፊልም እየሰሩ ራሱ የኢስላምን ጭካኔ ተመልከቱ እያሉ እነሱ ጋር ዚና ሐራም ስለሆነ እንትን ሐላል ስለሆነ በዝሙት መገደል ማለት ደግሞ እጅግ የግፍ ግፍ የበደል በደል አድርገው ነው የሚያዩ። ለምን ከአነው ሐላል ነው እና እነሱ ጋር እኛ ጋር ጭካኔ ማለት አይደለም። ይህንን ያየ ሰው እንዳያደርገው ነው መጀመሪያ በቃ ሰዎችን ግደሉ ማለት አይደለም። አንድ ሰው ከተቀጠቀጠ፣ ሁለት ሰው ከተቀጠቀጠ ያንን ነገር ማንም አያደርገው። ቅድመ ሁኔታ መውሰድ ነው። አለበለዚያ ኡማው ዘር ሁሉ የሚባል ነገር ይባክን ነበር እና ወአተረፈ ታመነች አለ ነፍሲ ያበራሷ ላይ እና ሁብላ እንደጸነሰች ምን ዚና ከግሙት ፈአመረ ነብዩ ሰለላሁ ዐለይሂ ወሰለም ነብዩ አዘዙ ቢረጅሚሃ እንድትቀጠቀጥ አዘዙ ፈአደ አወዷ አጥ ወፈጡና ከወለደችና ልጁ በሌላ ምግብ ከተብቃቃ ጡት ከለቀቀ በኋላ ተገደለች መጨረሻ ላይ ቃል ثم امر بها ነብዩ አለይሂ ሰላቱ ወሰለም አዘዙ አምጡልኝ አሉ ፈሰለ عليها ሰገዱባት ወዱ ሲነት ተቀበለች ሩህ ሙስሊም ሙስሊም ዘግቦታል ሐዲስ ተቆጥተዋል ዑመር ራሱ ተቃውሟል አይደል ዝሙት ሰርታ ጥፋት ሰርታ በተገደለች ሴት ላይ እንዴት ይሰገዳል አሉ አአ ኢማኗ እንደውም የዚች ሴት ኢማን አሉ لو قسم على سبعين من أهل المدينة كمدينة سويت لصحابيوت لسبعة إيمانوا وبيكافل لو شيعهم يدرسات شوالك إيمانوا ويقرم إيمان ይገርም ኢማን በሰባ ሰዎች ነው የተመደበ በሰባ ሰዎች ነው የተገመተ የአንድ ሴት ኢማን ማለት ይሄን ስላደረገ ስላደረገች ማን ነው ራሱን አጋልጦ ለአላህ ሀድ የሚሰጥ አስተግፍሩላህ ብዬ ጌታን ይቅርታ ጠይቃለሁ ደግሞ እድል እኮ አለ አስተግፍሩላህ አስተግፍሩላህ ይቅርታ ተወሱቱ ኢላላህ ድጋሚ ይሄን ነገር አላደርገውም ብሎ ወደ አላህ ተውበት አድርጎ ከዛ ነገር ነፃ መውጣትም እያለን ይሄን ነገር እያደረገች ከዚህ በላይ አዩ ኢማኔን አፍቷል ነው እና في قصة الغامدية ስለ ጋሚድያዋ ታሪክ ስለ ጋሚድያዋ ሴት ተስፋ ቡረይዳ እንዲህ ይላል አለቲ ጋሚድያዋ ሴት አመረ ነብዩ ሰለላሁ ዐለይሂ ወሰለም ነብዩ አዘዙ ቢረጅሚሃ ተቀጥቅጣ እንድትገደል በምን ምክንያት ዚና ዝሙት ስለሰራች ቃል እንዲህ አሉ ነብዩ ቃል እንዲህ አለ ኡረይዳ ማለት ነው ثم አመረ ቢሃ ከዛ ነብዩ አዘዙ ከተቀጠቀጠችና ከተገደለች በኋላ ፈሰለ አለይሃ ሰገዱባት ወደ ፊነት ተገደለች ተቀበለች رواه ሙስሊም ሙስሊም ዘግቦታል ተቀጥቅጦ በረጅም መገደልን በጥይት መግደል አይቻልም በጥይትም ሆነ በኤሌክትሪክም ተጠቅሞ መግደል አይቻልም ረጅም ረጅም ነው ተባባናለን ረጅም ረጅም ነው ራሱ ማንኛውም ባጠገቡ የሚያልፈው ሁሉ እጅ መዳፍ የሚሞላ ድንጋይ ያነሳ መምታት ረህራይ ራሱ ክልክል ነው። ወላ ተእኹዝኩም ቢሂማ ረእፋ እዝነት ራሱ ክልክል ነው። አላህ ራሱ ከልክሏል። ማዘን ራሱ ይህ እዝነት ው እኔ ጨክኝ የሰው ልጅ ላይ አልወረውርም፣ ደሙ እየፈሰሰ ራሱ ይወረወራል። ኧረ ተውኝ እያለ ይወረወርበታል፣ ይገደላል። ራሱ አጅር አለው ማለት ነው። ተግባባን አይደል? هذا والله من شدة الزنا የዚናን ትልቅነት ምን አይነት ይህንን ጭካኔ የሰው ልጅ ህይወት ማለት እኮ የሚገርም ህይወት ነው የሚገርም ክብር ያለው ህይወት ነው አገዳደሉ ደግሞ በአንድ ጊዜ እንዲሾት አይደለም አንድ ጊዜ እንዲሾት እረፍት እንዲያገኝ አይደለም ተቀጥቅጦ እንዲገደል ነው የተደረገ ከዚህ ማንበብ ያለብን ከጀርባ ያለውን ነገር ነው ምን የዚናን አስኪና አደገኝነት ምን ያክል አላህ እንደሚጠላው ማለት ነው እና ዋናው እዚህ ቦታ ላይ ሐዲስ የመጣበት ምክንያት በረጅ ወይንም ደግሞ በቂፋ ሲተገደለ በወንጀል ተፈርዶበት የተገደለ ሰው ላይ ይሰገድበታል፣ ይቀበራል የሚል ሁክም ከዚህ ይወስዳል። ነብዩም አዘው ሰግደውባታል፣ ፈሰላ አለይሃ ሰግደውባታል። በረጅም ተቀጥቅጣ ይህን ማዕሲያ ሰርታ በወንጀሏ የተገደለ ሴት ላይ እንዴት ትቆማለች ሲባሉ ቆመዋል። አሁንም እንደዚሁ ይሰገዳል ማለት ነው፣ ይሰገዳል። አስልማለህ ሶላት ማለድ ያስመኛል። ተጓባል ነብዩ አለይሂ ሰላቱ ሰላም ያልሰገዱት ሁለት አይነት ሰው ላይ አልጋልና ወልቃቲል ነፍስ ራሱን የገደለ ሰው ላይና ሰረቀው ሰው ላይ ማለት ነው። በዘመቻ ላይ ጋል አደረገው ሰው ላይ ሁለቱ ላይ አልሰግድም ስገዱባቸው ብለዋል። አይሰገድም ማለት አይደለም ጭራሽ ሶላት ራሱን ያጠፋ ሰው ራሱን የሰቀለ መርዝ የሚጠቀም ምንም የሚጠቀም ኤሌክትሪክ የሚያዝና የሞት ይሰገድበታል። ግን የሀገር መሪ የሆነ ሰው አሚር የሆነ ሰው ዋና መሪ የሆነ ሰው ግን አይሰግድበትም። ነብዩም አልሰግድበትም፣ ስገዱበት ነው ያሉት። ሁለቱም ዘገባ በጥቅስ አለ። ቃል ነብዩ አለይሂ ሰላቱ ወሰላም አቡ ዳውድ ላይ በተዘገበው ማለት ነው። ፈሰሉ አለይ ስገዱበት ፈኢነሁ ቀድ ሰረቀ ፊ ሰቢልላህ ፊ ሰቢልላህ እያለ የዘረፈው እቃለን ያልሰግድበትም አሉ። ስገዱበት ብለዋል። ስለዚህ በሌባ ላይ እሳቸው አልሰገዱም፣ ግን ሌላውን ስገዱበት ብለዋል። እና ራሱን በገደለ ሰው ላይ ብቻ አይሰገድም። አሁንም ታላላቅ ሰዎች አይሰግዱበትም። ሌላ ሶላት ግን አይሰገድበትም አይባልም። ሶላት ይሰገድበታል። አላ ኩል መን ቃለ ላ ኢላሃ ኢለላህ ወስተቅበለ ቂብለተና ወሶላ ሶላተና አምስት ወቅት ሶላታችንን ከሰገደ ወደ ቂብላ ከዞረ አንድ ሰው ይሰገድበታል ይላሉ ኢማም አህመድ። ከዛ ውጭ ከሆነ ግን ታሪክ ሶላት ምናምን ነገር ከሆነ ለይሰ ለሁ አበማ ይሰገድበታል የሚሉ አሉ። ያው አይከፍርም የሚሉት ሰዎች ማለት ነው። ግን ታሪክ ሶላት ይከፍራል ያለው ሐዲስ እጅግ በጣም ጠንካራ ሐዲስ በጣም ጠንካራ ሐዲስ ለዚህም ነው እንደ እህል ዝም ብሎ ማስገባት ከመስገዱ ይልቅ ማለት ነው። መቀጣጫ ይሆናል ለሌሎች ሲመራ ቢሰግድበትም ምንም ጥቅም የለው። ቢሰገድበት ራሱ ጥቅም የለው። አይ አይከፍርም የሚሉ ሰዎች ደግሞ ይሰገድበታል፣ ሲመቃብር ሙስሊም ይከበራል ያለው ይሰገድበታል አይከፍርም፣ ምን ይከፍራል የሚለው በጣም ጠንካራ ነው። አዎ ራሱ እንትን በቃ ዝም ብለን ፍጥበት የለ ምን የለ ምን የለ ዝም ብሎ በቃ አስከሬኑ የሰው ልጅ ስለሆነ በቃ ሰብአዊነት ማለት ነው። እንዳያስቸግር ሽታውን በጣም ከእንስሶች የበለጠ አስቸጋሪ ስለሆነ ሜዳ ላይ ከሚደረግ ካገኙ ወደ ምንድነው የጅምላ መቃብር የሚሰጥበት ቦታ እ እ ማዘጋጃ ነው አይ እንደዛ እንትን ውስጥ አትግቡ። እንትን አትግቡ። ኢማም ካፍር ነው ብለዋል። ሼህ ሁሰይኒንም ካፍር ነው ናሉ። ስንት ምን ያደረጉት? አክሰሩል ዑለማ ራስ ኢማም አህመድ ተቀብለዋል። ነውም ደግሞ ሐዲሱን ራሱ የረሱል ሰሃቢዎች እንደው ያከፍራል ብለው የሚያስቡት ነገር ቢኖር ታሪክ ሶላት ነው ታሪክ ሶላት ያከፍራል ወደሚለው የሚሄድ ማለት በተናጥል ሚስቱ ተፈታለች እንደዚህ ተደርጓል የሚለው ውስጥ ሁክም ስላለ መግባት ባታደርገውም ولكن ሐዲሱ ይብሉ አለ ሀዳ ይከፍራል የሚለውን ሙሪ ይቀበሉታል ሰዎች more ይቀበሉታል አሁን ግን تارك الصلاة ካፊር ነው ብለ ሌላ ነገር ስታትገባ መጀመሪያ ደርሶታል ወይ ተመክሯል ወይ ምን ብሏል ወይ የሚለው ነገር ውስጥ ትገባለህ። በተአይን ካፍር ነው ብለህ ሌላ ጭቅጭቅ ውስጥ እንዳትገባ ጭቅጭቅ ውስጥ እንዳትገባ ነው። ሁክመንማ ካደረከው አዋ ታሪክ ሶላት ላይ ላኡሶል አልፈድሪ ማበደል አዕተቂድ አለሁ ካፍር ተጓልተናል ካፍር ነው ነው ካፍር ነው። ዝም ብሎ ጫር ጫር አድርጎ ማስገባት ነው የሆነ ቦታ ምን ወደ ኢማሙ ሻፊ የሚያመጡ እንትና የሚያመጡ ጥያቄ ነው። ሻሃዳ ካመጣ መጀመሪያ ሶላትን ካልሰገደ ተቀባይነት የለውም ሻሃዳው። ሶላት ከሰገደ መጀመሪያ ላይ ኢላሃ ኢላላህ ተቀባይ ስላልሆነ ሶላት መስገዱ ራሱ አውጥቶታል። የተለያየ ነገር ይላል። ሶላቱን የከፈረበትን ነገር ማስገኘት ያከፈረዋል የተባለን ነገር መመለስ ነው። ለምሳሌ ላኢላሃ ኢለላህ እያልክ መሐመድ ነብይ አይደለም ብትል ላኢላሃ ኢለላህ ብቻ ራቁ እንኳን ጥቅም የላትም። በዚህኛው ወጣን ማለት ነው። ያን የወጣህበትን ነገር ማድረግ ነው። ይሄንኛውም አብሮ እንዲገኝ ማለት ነው። ሻሃዳ ሻሃዳ አይደለም። መጀመሪያም እኮ ሻሃዳን አይደለም ሰውዬ የጣለው ሻሃዳን ሳይሆን ያከፈረበትን ነገር ማስገኘት ነው። ይሄንማ መጀመሪያም እኮ አለ። ላኢላሃ ኢለላህ የሚለው ነገር እኮ መጀመሪያም ይለዋል። የማይሰግድ ሰው ላኢላሃ ኢለላህ ይላል አይደል? አሁንም ላኢላሃ ኢለላህን 30 ጊዜ ቢለውም ያን ሶላት እስካላመጣ ድረስ ተቀባይነት የለውም። ያንን የሰውን ነገር ሲያመጣ ይቺ የሚላት ላኢላሃ ኢለላህ ተቀባይነት ይኖራታል። ለሹብሃ ድል ያመስፋል ደረጃ አላት ማለት ያ ማለት እንዴ የኩፍር ኩፍረን አስገርና ኩፍረን አክበር አለ አይደል? ታርኩ ሶላት ኩፍረን አስገር አይደለም። ኩፍረን አስገርማ ሪያ ነው ምናምን ነገር እያልን አይደል? ሽርካን አስገር ኩፍረን አስገር የመሰለው በዘር መሳደብ ኩፍረን አስገር ነው። በዘር መሳደብ መጎረብ የምንለው ነገር ኒያሃ የምንለው ነገር ኩፍረን አስገር ታሪክ ሶላት ታርኩ ሶላት ኩፍሩን አክበር አክበር ነው የኩፍር አይነት አለ። የኩፍር አይነት ማለት ለምሳሌ ሸሃደተይን ለቆ ክፍረት አለ፣ በነብዩ መካድ ክፍረት አለ፣ ቁርአን እንትን በማለት ክፍረት አለ፣ ሶላትን በመተው ክፍረት አለ፣ ሀጅ ያከፍራል፣ ዳቦ ሐራም ነው ያከፍራል፣ ሐላል የሆነ ነገር ሐራም ነው ማለት ወተት ሐራም ነው ማለት ያከፍራል። ሰውየው ወተት ሐራም ነው አለ። የየቲም ገንዘብ ከሆነ እሺ፣ ሌላ አባባል ሪዝን አቅርቡ። ግን ወተት ወተት ስለሆነ ብቻ ሐራም ነው ካለ ካፍር ነው ይሄ ሰው። ሻሃደተን ያስፈልገዋል። በሻሃዳ አይደለም ሰው የወጣው የወጣበትን ነገር ተውበት አድርጎ መመለስ ነው ቦታው ላይ ለመስራት ተግባባን። وعن جابر بن سمورة رضي الله تعالى عنهما قال أتى النبي صلى الله أتي النبي صلى الله عليه وسلم نبي عمد الله برجل يهون سوى عمد الله قتل نفسه راس يجدل سو بمشاقص بسلة راس يجدل سو በጦር ወቅቶ ማለት ነው ራሱን በስለት ወጋና ገደለ። ያንን አመጡላቸው። ፈለም ይሰሊ አለይ ነብዩ አልሰገዱበትም። ሰገዱበትን ይችላል አልሰግዱም። رواه مسلم مسلم هذا الحديث آه، واختلف في الصلاة على قاتل نفسه على قاتل نفسه راس بجدل سولي مسجد الشالة لا يصلى عليه أصلا شراش يستجد بثم يعني سوى الشال وكيل لا يصلى عليه لا يصلى عليه الفضلاء وصحاب الحياة وأما عمة الناس فيصلون عليه ليرو تجمو عاي ترى سوى شي سجد بثم وأنه أن مري وسكين يسجد بثم نبي جيني مثل نبي يراسا سؤال سجد مثل ليرو يسجد بثم الحلوان فلذي نبي يوال سجد بثم بمن بولة سوى سلا سجد بثم لا بحديث من النام النال سبيل الله أنت الله يسرق أولنا ይመሻት ሰው ራሱን ያጠፋው ሰውዬ ላይ አሁንም ሱባላ ታላላቅ የሆኑ መሪዎችና ዳዒዎች ላይ ይሰግዱበት ይችላሉ። ሌላው ተራው ሰው ይሰግድበታል። ራሱ አይሰገድበትም አይባል። ራሱን የገደለ ሰው እየሰገደ ራሱን ይገላል። ጥሩ እየሰራ ራሱን ይገላል። ምንድነው ማሽን አካባቢ ነው ነው ነው ነው ነው እኮ እዚህ የሚያስቆ የሚባለው አባባል ልብሱ ዋና የሚጠቀልል ነገር እና ነጭ ምርጥ ነገር ነፍስ የነካው ያልነካው ይባል የሸሪያ አባባል አለ ሰባተና የመሻፍስ የገደለ ነው። ስለዚህ ራሱን በመርዝም ያጣ በምንም ያጣ ራሱን ይስቀል ባደረገውን ነገር ያድርግ። ራሱን የገደለ ሰው አፋ ሀበል ሀይአ ይሰግዱበታል፣ ግን ይሰገድበታል። የተወሰኑ ዑለማዎች አይሰገድበትም የሚያሉ አሉ። ደሊሉን ዋበህ እንትን አድርገው ማለት ነው። ሙሉ በሙሉ አይሰገድበትም የሚለው ነው። ተጓልተናል። ታሪኩ ሶላት ይመስላለች። ሁሴንን አንብቡት። እዚህ መስጊድ አይቻልም። እሱ ታሪክ ሶላት እንትን ውስጥ የተተረጎመውን አላነበባችሁም? ሁሴንን አማርኛ የተተረጎመ እሱ መስጊድ አለ። ኪታባቸውም አለች ታሪክ ሶላት ሁክሙ ታሪክ ሶላት የሚል አንድ እንትን ለቀዋል ሪሳል አለች እዛ ላይ የዑለማዎችን አቋል ታያላችሁ እንዴት እንደሚከፍል ይችን የሚያመጧትን ሹብሃ ራሱ ያመጡታል ሐዲሱ በጣም ዋضح እንደሆነ ታሪክ ሶላት እንደሚከፍል ግን ዳዕዋ ስታደርግ ታሪክ ሶላት ይከፍራል ምናምን ብለ አንተ ወስን የሆነ ነገር አታደርጋቸው ጥያቄ ምልክቱ ስለምን ትገባላችሁ ብለ ዳዕዋ አድርግ ስታደርግ አንተ ካፍርና አንተ እንደዚህ ነህ አንተ ልትጠነቀቅ ትችላለህ ታሪክ ሶላት ያደረገውን አትበላ አትበላ ታሪክ ሶላት ያደረገው የአህሉ አህሉ ኪታቦች ያደረጉት ላይ ኺላፉ እዚህኛው ላይ እንዳለው ኺላፍ እንኳን አይደለም ስቅር ሶላት ማለት እኛ ይህን ሁሉ ሰው እንዴት እናከፍራለን የሚል ዝነት ውስጥ ገብተን ሊሆን ይችላል ርህራሄ ወይም ደግሞ አቋል ዑለማእን አይተ ሊሆን ይችላል ወላኪን ሐዲሱ ዋድሑ አልአህዱ በይነና ወበይነሁም በእኛና በእነሱ መካከል ያለው ቃል ኪዳን ልዩነታችን ሶላት መን ሶላተ ሙተዓሚደን ፈቀድ ከፈር ወሁወ ሶላትን ሁን ብሎ አውቆ የተው ሰው ከፍሯል ነው ያሉት። ፈቀድ ከፈር የሚለው በግልጽ የተቀመጠ ነገር ስላለ وعن ابي هريره رضي الله تعالى عنه في قصه المراه التي كانت تقوم المسجد አቡ ሁረይራ የዘገቡት ሐዲስ የቅስፈተል መርአ ስለ ሴቲቱ ቅሷ አቡ ሁረይራ ናቸው ሐዲሱን የዘገቡት የቅስፈተል መርአ ስለ ሴቲቱ ቅሷ አለቲ ይህች ሴት ካህነት ነበረች ተቆሙል መስጂደ መስጂድን ታጸዳ ስትጠርግ ነበር እናም ውሕድ ሰው መስጂድ ጠራጊ ናት ተራ ናት ብሎ ለነብዩም አልነገራቸውም ዝም ብለው ወስደው ቀበሯል። ያው አጥበው ገንዘው ምን ብለው ለሶላት ለምን አላሉ ዝም ብለው ወስደው ቀበሯል። ፈሳላ አን ነብዩ ሰለላሁ ዐለይሂ ወሰለም ነብዩ ጠየቁ። ያቺ መስጂድ ስታጠራ የነበረች ሴት የት ሄደች አሉ። ፈቃሉ ማተት እሷ እኮ ሞተች አሏቸው። ፈቃል ነብዩ እንዲህ አሉ። አፈላ ኩንቱም አዘንቱሙኒ እና አትነግሩኝም ነበርን አሉ። አትነግሩኝም ነበር መሞቷን? ለምን ዝም ትላላችሁ? እንደ ተራ አድርገው ነው። ፈካአንሁም ልክ ይመስላሉ ሰዎቹ ሰገሩ አምርሃ የሷን ጉዳይ ዝቅ አድርገው አስተናንሰው አይተውት ነው ማለት ተጽዕኖ የላትም እንደዚህ ሀዘን የምታስነሳም አይደለችም፣ ወይንም ደግሞ እንደሌላ አድርገው አልቆጠሯትምና ፈሰአለ አን ሰለላሁ ዐለይሂ ወሰለም ነብዩ ጠየቁ ፈቃሉ አሉ ማተት ሞተች አሉና ለነብዩ ነገሯቸው ፈቃል ነብዩ እንዳሉ አፈላ ኩንቱም አዘንቱሙኒ አይ አዕለምቱሙኒ ወአኽበርቱሙኒ አትነግሩኝም ነበር ነታዳ አሉ ፈከአነውም ሰዎች ይመስላሉ ጸጥ ያሉበት ለነብዩ ያልነገሩባቸው ምክንያት ሰገሩ አምርሃ የእሷን ጉዳይ በትንሽነት አይተውት ነው ነገሯን አስተናንሰው ቀለል አድርገው አይተውት ነው ፈቃል ነብዩ እንዳሉ ዱሉኒ ምሩኝ ጠቁሙኝ አላ ቀብሪሃ ቀብሯ የት ነው ቀብሯን አሳዩኝ አሉ ፈደሉሁ ለነብዩ ቀብሯን አሳዩአቸው ፈሰላ አለይሃ ነብዩ ሰገዱባት በመቃብሩ ላይ ሰገዱ ማለት ነው ለመቃብር ሌላ ሶላት መስገድ ክልክል ነው هذا مستثنى عن عن الحديث الذي نهى الصلاه في القبر ለመቃብር መካከል ሶላት መስገድ ክልክል ነው الصلاه التي لها ركوع وسجود ركوعና ስጁድ ያላት ክልክል ነው ولكن هذه الصلاه هي صلاه الجنازه ናት ችግር የለም ተሰርቷል ማለት ነው። መቃብሩን አሳያቸው ፈሰላ አለያ መቃብሩ ላይ ሄደው ነብዩ አለይሂ ሰላቱ ወሰለም ሰገዱ። ሐዲሱ متفق عليه ነው። وزاد مسلم ሙስሊም ሌላ ተጨማሪ information ሰጥቷል። ثم قال እንዲህ አሉ إن هذه القبور እነዚህ መቃብሮች አሉ ነብዩ عليه الصلاة والسلام ሌሎቹንም ነው የእሷን ብቻ አይደለም። እነዚህ መቃብሮች እዛ አካባቢ ያሉ መቃብሮች مملوءة ظلمة በጨለማ ተውጠው ነበር አሉ ተሞልተው ነበር مملوءة ተሞልተው ነበር ظلمة በጨለማ على أهلها በአክበ በባለቤቶቻቸው ላይ መቃብሮቹ ጨለማ ወርሷቸው ነበር። ወኢነላሃ አላህ አሉ ነቢዩ አለይሂ ሰላቱ ወሰለም ዩነዊሩሃ አላህ ያበራላቸዋል ብዬ ተስፋ አለኝ ለሁም ለነሱ ቢሶላቲ አለይህም ስለሰገድኩባቸው አሉ። የሰገዱት ማን ላይ ነው? እሷ ላይ ሲሰግዱ ለአለሁ በረካው እዛ አካባቢ ላለ ሊደርሰው ይችላል ማለት ነው እና በእንትን ካነት መምሉአተን ዙልማ አለአህሊያ በነዋሪዎቿ ውስጥ በሚኖሩት ሰዎች ላይ ጨለማ ተውጣለች ሞልታለች ነበር ወኢነላህ ዩነዊሩሃ አላህ ያበራላቸዋል ብዬ ብርሃን ይለቅላቸዋል ብዬ ተስፋ አደርጋለሁም ለሁም ለነሱ ቢሶላቲ አለይም እነሱ ላይ በመስገድ ምክንያት ይላሉ ነብዩ አለይሂ ሰላቱ ወሰላም ከዚህ በመነሳት ሆክስ የምንወስደው ነገር አለ ሳይሰገድ የሞት ሳይሰገድ ሳይሰገድበት የተቀበረ አካል ይሰገድበታል ማለት ነው መቼም ቢሆን ነብዩ ወቅት አላደረጉ ነብዩ በአንድ ቀን ሌሊት የሰገዱበት አለ፣ በተቀበረ በማግስቱ የሰገዱበት አለ፣ ከሶስት ቀን በኋላ የሰገዱበት አለ፣ ከወር በኋላ የሰገዱበት አለ። ወለም ወቅት ነብዩ ሰለላሁ ዐለይሂ ወሰለም ነብዩ ጊዜ አልገደም ጊዜ አልገደም ጊዜ አልገደም እና ኢማሙ ሻፊዒና እንትን የተወሰነ እንትን እና ኢማሙ አቡ ሐኒፋና ማሊኪ እንትን ያሉት ነገር አለ ማለት አስከሬኑ እስከሚፈነዳና ወይንም ደግሞ እንትን እስከሚል ድረስ ማለት ሰውነት ይፈነዳል አይደል? እስከዛ ድረስ ይሰገድበታል። ከዛም በኋላ ግን አይሰገድበትም ይላሉ። እንደ ቦታው፣ እንደ አካባቢው፣ እንደ ሙቀቱ ይወሰናል። እና ኢማሙ ሻፊዒ ደግሞ አይ እስከሚበሰብስ ድረስ ይሰገድበታል። ከበሰበሰ በኋላ ወደ አፈርነት ከተቀየረ በኋላ ግን አይሰገድበትም አሉ። ያማ ከሆነ ከዛሬ ስንት አመት በፊት ሌላ ክፍለ ዘመን ውስጥ የሞተውን ልንሰግድበት ነው ማለት ነው። በአሁኑ ሰዓት የለም፣ እንደዚህ አይቻልም። ራጃ አድርገውና ተቀባይነት አለው ያሉት ሰውየው የሞተ ዕለት አንተ ለሶላት ብቁ ከሆንክ ትሰግድበታለህ ይላል። ይሰገድበታል ማለት ነው። አ ዘገየራዊ ማለት ነው ابن አድርገን ለፍስ ابن حجر ይዞ የሚዘግበው አልሰገዱባትም መጀመሪያ ስትቀበል አዎ አልተሰገደባትም ምን አይ ላለው ሀዲ ፈካእነሁ ሰገሩ አምራ እንደ ቀላል ነገር አይተዋት ነው ዝም ብለው ይቀበሏል። ምክንያቱም ነብዩ እዛ እኮ ይመላለሳሉ። እነሱ ለብቻቸው እሳቸው ያላደረጉትን ነገር እዛው መዲና መስጊድ የመዲና መስጊድ እዛው እያጸዳ እነሱ ሰግደውባት ሳይሆን መጀመሪያ ዝም ብለው ነው የቀበሉት። በቃ ምንም የሆነ እንደ ትንሽ ነገር አይተውት ነው። ሸሪዓው ከተስፋፋና እንደዚህ ከገባችሁ በኋላማ እኮ ያደርጉት አለ በአንድ አስከር የለም ይፈከራል ምን ችግር አለ ሰላት አልጋኢብ ሸት አይሆንም ይቻላል ፈርዱል ኪፋያው መጀመሪያ ወርዳል ድጋሚ እኛ ተሰግዶበት ልክ ኢማሙ ሲያሰላምት ብንደርስ ልንሰግድበት እንችላለን ችግር የለም ግን ፈርዱል ኪፋያው አልፏል ፈርዱል ኪፋያው ሳይሰገድበት አንድ አስከሬን ቢቀበል ሙስሊም ሁሉ ወንጅሏል የዛ አካባቢ ሙስሊም የተወሰነ ሰው ከሰገደበት ይቀራል ልመስል ይችላል ሶላት አልጋኢብ ላይ እናየዋለን ኢንሻአላህ وعن حذيفة رضي الله تعالى عنه أن النبي صلى الله عليه وسلم كان النبي عليه الصلاة والسلام نبروا ينهى يكلكلوا نبر عن النعي نعي يكلكلوا نبر النبي عليه الصلاة والسلام نعي ማለት የሞተ አካልን እከሌ ሞቷል እየተባለ በጃሂልያ አይነት በሙፋኸራ ጀግናው ታዋቂው እንደዚህ እከሌ ሞተ ብሎ ነዒ ማድረግን ነብዩ አለይሂ ሰላቱ ወሰላም ከልክለዋል ማስተዋወቅ ግን ይቻላል። ዘመዶች እንዳውቁ በሬዲዮ የሚል ነገር፣ በቴሌቪዥን የሚል ነገር፣ በማንኛውም መጥሪያ ማንኛውም መገናኛ ብዙሃን መልጨት ይቻላል። ሰውየው መቃብሩ ላይ እንዲሳተፉ ዘመዶች እንዲመጡ ከተፈለገ ግን እከሌ አባበሉ እንደዚህ አይነቱ እንደዚህ እንደዚህ እንደዚህ ያ ነገር የለም። ህይወት ታሪኩ ምናምን መነበብ የሚባል ነገር የለም። ሰውየው ሞቷል ተብሎ ኢኽባር ማድረግ ማን እንደሞተ ዘመዶቹ አውቀው እንዲመጡ ይቻላል። ባለ ዲግሪው ከሌ ቦታ የተማረው እንደዚህ ያደረገው ሰቃዩ ምናምን የለም። ወማ ካነ ፊሂ ነውዕ ምን ኒያሓ ወልሙፋኸራ ሙፋኸራ ይመጣልና ነው ጉራ ጉራነት ይፈጠራል እዚህ መካከል ይሄው ታሪኩ ይነበባል ምናምን ነገር የለም ነዒ ምንድን አልኳችሁ እየፎከሩ ለሰዎች ሞትን ማወጅ ማለት ነው። ነዒ ማለት ነዒ ነብዩ ራሳቸው ነዒ አድርገዋል። ቀጣዩ ልንገራቸው። ወአን አቢ ሁረይራ ረዲየላሁ ተዓላ አንሁ አቡ ሁረይራ በዘገቡት ሐዲስ አን ነብዩ ሰለላሁ ዐለይሂ ወሰለም የአላህ መላእክተኛ ና አነጃሽየ የነጃሽይ ሞት አስተዋወቁ ተናገሩ፣ ለሰሃቦቻቸው አስረዷቸው። ፊልየውም ለዚ በዛው ዕለት ማተ ፊህ ነጃሺ የሞተ ለሰሃቦቻቸው ዛሬ ነጃሽ ሞተ ብለው ነገሯቸው። ማን ነግሯቸው? ጅብሪል ነው የነገራቸው። ጅብሪል መጣ። ዛሬ እኮ አንድ ታላቅ ሰው ሞቷል ሀበሻ ምድር ላይ አላቸው። ማን ነጃሺ ሞተ አላቸው። ነጃሺ ደግሞ አላህ እስላምን ወፍቆት ነበር። ለእስላም እጅግ የሚገርም ሽፋን ሰጥቷል። ለሙሃጅሮች ከመካ ለሄዱት ሙሃጅሮች አቀባበል አድርጎ ጥሩ ቦታ ሰጥቷቸው ነበር። ለእስላም ጥሩ ውለታ ውሏል። አንድ ተውሂዱን ተቀብሏል። ሁለት ይህንን ነገር ይዘው ነብዩ አለይሂ ሰላቱ ወሰላም ወኸረጀ ቢህም ሰሃቦቻቸውን ይዘው ወደ ሜዳ ወጡና ኢለል ሙሰላ ወደ መስገጃ ማዕከል እንደ ወጡና ፈሶፈ ቢህም ሶፍ አሰሯቸውና ወከበረ አለይህ አርባዓን አራት ተክቢራዎችን አደረጉ ሰገዱበት። ሶላት አልጋኢድ የተጀመረው በዚህ ሶላት አልጋኢድ የሚቻለው በዚህ ደሊል ነው ማለት ነው። ሶላት አልጋኢድ ይቻላል የተባለውን ደሊል ይሄ ነው። ባይሆን ያልተሰገደበት ሰው መሆን አለበት ነው ተግባባን ሶላት አልጋኢብ ይቻላል አይቻልም ሶላት አልጋኢብ እና አቡ ሐኒፋና ማሊክያ ሶላት አልጋኢብ በጭራሽ አይቻልም ነው አይቻልም ነው لا انا لا اعرف هذا الشيء እሺ ነጃሺ ልንገራችሁና የተወሰነ ብቻ ይችን ብቻ ትንሽ ታገሱ። ነጃሺ ነጃሺ ማን ነው? ሊፈትህኑኒ ወተክፊፊ ልጅም ነው መስከሩ ለቀቡን ለመሊክ الحበሻ ለሐበሻ ንጉሶች ይወጣ ስያሜ ነው። ልክ ከቀይፈር ከንጉስ ቂፋር እንደሚባለው ለመሊክ ሩም ለሮሞች ገዢ ወኪስራ ለመሊክ ፋርስ ለፋሪስ ለፋሪስ ለፋርሻ ንጉሶች ደግሞ ለኢራን ንጉሶች ኪስራ እንደሚባል ነጃሺ ይባላል የሐበሻ ግን ወስሙ ነጃሺ هذا አስሐማ ابن الابشور ይባላል አጥባሃ ነው አደሬ ሰፈር የምትባል አካባቢ ትግራይ ክልል ይባላል አጥባሃ ይሉታል አጽሐ የሚል ነው። አስማ አስሐማ ወይንም አስሐና በብዙ ነገር በብዙ ያነቡታል። አጽሐ ነው ይላል። ሀጀረ ኢለይሂ ሙስሊሙን ሙስሊሙን ወደ እሱ ስደት መጥተው ነበር ሲላለም ቢዲንም ዲናቸው ይዘው ሸሸሙ። እንዴ ሲተነከ ኩፋሪ መካ ከመካ ካፊሮች ሲተና ለመዳ ከተበ ኢለይሂ ነብዩ ሰለላሁ ዐለይሂ ወሰለም ነብዩ ደብዳቤ ጻፉለት። ዳዕወት ኢስላም እስላምን ተቀበል ብለው ላኩለት። ሲአኺሪ ሰና ሲጥ አውል ሙሐረም ሰና ሰባ ሂጅራ በሂጅራ በሰባተኛው ዓመት ወይንም በስድስተኛው ዓመት መጨረሻ አካባቢ ላይ ጽፈውለት ነበር ነብዩ አለይሂ ሰላቱ ወሰላም ማዕምር ብን ኡመያ አብመሪ የሚባል ሰውዬ ነው ደብዳቤውን ይዞት የመጣው ወደ ሀበሻ ማለት ነው። ማን የሚባል ሰውዬ? አምር ብን ኡመያ አብመሪ የሚባል ሰውዬ ደብዳቤውን ይዞ መጥቶ ለነጃሺ ሰጠው። ፈስተስለመ ልኪታብ ደብዳቤውንም ተቀበለ። ወወضعه على عينه በሁለት አይኖቹ መካከል አስቀመጠውና ወነዘለ አንሰሪሪ ከዙፋኑ ላይ ወረደ። ይሄ የሙሐመድ አለይሂ ሰላቱ ወሰላም ደብዳቤ ነው። ነብዩ መሐመድ ልከውኝ ነው ረሱላህ ልከውኝ ነው ብሎ ደብዳቤውን ሰጠው ደብዳቤውን ተቀበለና ሳም አደረገው አይኑ ላይ አደረገና ከንቱ ከዙፋኑ ላይ ወርዶ አነበበው ለክብር ማለት ነው ስብሓንላህ አሐበሁ ቢልገይብ لأن الله اختاره والله ونزل عن سريره وأسلم على يد جعفر بن أبي طالب جعفر بن أبي طالب أسقرانا يزان ጊዜ مهاجر ሆኖ ነበር جعفر وكتب بذلك النبي صلى الله عليه وسلم በሱ እጅ ሰለመ እስላምን ተቀበለ ሸሃደተይን ምራኝ አለው ሸሃደተይን ጃዕፈር መራው ነጃሺም ተቀበለ እስላም وكتب بذلك النبي صلى الله عليه وسلم ለነብዩ ተጻፈላቸው ደብዳቤ ሶፊያ ፊ ረጀብ ሰና ሽዓ ሂጅራ በሂጅራ በዘጠነኛው ዓመት ነው የሞተው በዕደ ተቡክ ነብዩ ከተቡክ ከተመለሱ በኋላ ነው የሱ ሞት የሰሙ ثم كتب النبي صلى الله عليه وسلم الى خليفته بدعوه الاسلام ለኸሊፋው ለምትኩ ልክ ነጃሺ ሲሞት ዋናው እስላምን የተቀበለው ነጃሺ ሲሞት ሌላ ሰከንድ ነጃሺ ስለሚተካ ለሱ ላኩለት ወቀል ተበሰለ ኪታባን አላከሰሪ ሚንና እነዚህ ሁለት ደብዳቤዎች በታሪክ ምሁራኖች ላይ ተቀላቅለውባቸዋል ሁለት ደብዳቤ ነው ወደ ኢትዮጵያ የመጣው ከነብዩ ማለት ነው ለመጀመሪያው እንደጻፉ ተቀብሏል እስላምን ለሁለተኛው ጽፈዋል አልተቀበለም ሊሆን ይችላል ይህን ይዘው ለዛኛው ሊተረጉሙ ይችላሉ ፈቀድ ሰበሰ ኪታባን ለማንኛውም ይሄ ሙስሊሙ ነጃሺ እና ጅብሪል ነው የሞተ ጊዜ ጅብሪል መጣና ያ ረሱላህ አበሻ ምድር ላይ ሙቷል ነጃሺ አላቸው። ነብዩም ሰሃቦቻቸውን ጠሩና ወጣው ነዕ ያደረጉ። ነዕ ማለት ምን ማለት ነው? መሞትን መንገድ ነው አይደል? ከሌ ሙቷል ብሎ ማስተላለፍ ይቻላል። ነዕየል ጃሂልያ ግን ክልክል ነው። ላይ نعي ን ከልክለዋል ብሎ እዚህኛው نعي ን አድርገዋል ኺላፍ አይደለም፣ ወይንም ደግሞ ማዕረድ አይደለም። ሐዲሱ መካከል መቃረን የለም። ነብዩ የከለከሉት نعي ሙታ ከከሌ ሞተ ብሎ ማስተላለፍ የቁራ የዝና የክብር የተለያየ ነገር ከታሰበበት ለ مفاخرة ከሆነ ጀግናው እከሌ እንደዚህ ታዋቂው ምኑ እየተባለ ጥሪ የሚደረግ ከሆነ ክልክል ነው። እከሌ ሙቷል ለሰዎች እንዲረዱና ቀብሩን አውቀው እንዲመጡ ከሆነ ይቻላል። direction መንገድ ማለት ነው። ነብዩም ያንን የተናገሩት ስለ ነጃሽ ወኸረጀ ቢህም ሰዎችን ይዘው ወጡ ለልሙሰላ ወደ መስገጃ ማዕከል ፈሶፈ ቢህም ሶፍ ነብዩ የለም ጀናዛው ጀናዛው ሀበሻ ምድር ተቀብሯል ወከበረ አለይህ አርባን አራት ከብረውበታል። ሐዲሱ ሙተፈቅ አለይህ ነው። ይህንን ደሊል አቡ ሐኒፋና ማሊኪ አይሰገድም ሶላተል ጋኢብ ሩቅ በሞተ አካል ላይ ሶላተል ጋኢብ ብሎ ነገር የለም አሉ። እንዴ ነጃሺ ላይ ተሰግዷል ሙሉ በሙሉማ የለም አትበሉ ሲባሉ አአ ነብዩ የሰገዱት ነጃሺ ላይ ኻስ ነው አሉ። ለነብዩ ብቻ የተለየ ነው አሉ። ኢማሙ ሻፊዒና ኢማሙ አህመድ ደግሞ አሃ ለኹሱስያ ራሱ ደሊል ያስፈልጋል። ነብዩ አድርገውታል። ነብዩ ካደረጉት እናደርጋለን። ኻስ ለመሆኑ ሌላ ደሊል ስጡና አሏቸው። የለም ደሊል ስለዚህ ይቻላል የሚለውን እናገኛለን ማለት ነው። ኢማሙ ሻፊዒና ኢማሙ አህመድ ደሊላቸው ጠንካራ ይሆናል። ለምን ይሄው ደሊል ለሁለት ሰው ነው የሚሆነው። ኢማሙ ሻፊዒና ኢማሙ አህመድ ሶላተል ጋኢብ አለ ሩቅ ላይ ይሰገዳል ሲሉ ይሄን ያደርጋሉ። ተቀባይነት አለው። ኢማሙ ሻፍ ኢማሙ አህመድን ኢማሙ አቡ ሐኒፋና ኢማሙ ማሊክ ደግሞ አይሰገድም፣ ይሄ ለነብዩ ብቻ የተለየ ነው አሉ። ኢማሙ ሻፍዒና ኢማሙ አህመድ አይ ለኻስነት ለነብዩ ብቻ ለመለየቱ ይሄ እኔ ብቻ የማደርገው ብለው ኻስነት ራሱ ደሊል ያስፈልገዋል ብለዋቸዋል። እዚህ መካከል ላይ ኢብኑ ተይሚያ ያሉት ነገር አለ። እብኑ ተይሚያ አንድ ያሉት ነገር አለ። ሶላተል ጋኢብ ማንኛውም ሰው ላይ ላይሰገድ ይችላል። ምን አይነት ሰው ላይ ይሰገዳል? ለሐቅ ሰው ነጃሺ ላይ አልሰገዱበትም። እነዛኞቹ ሌላ ሀገር ነበር የሚኖሩት ኢትዮጵያ ውስጥ የነበሩት ሙስሊሞች ሌላ ቦታ ነበሩ፣ እዛ ቦታ ላይ የለም። ወይንም ደግሞ የሶላተል ጀናዛ ዳዕዋው የሞተውም ዘጠነኛው ዓመት ነው። ግማሾች ተመልሰዋል ሂደዋል አይደል? ይሄ ሁሉ ትዕልቲባት አለ። ስለዚህ የሰገደበት ስለሌለ ነው የተሰገደበት አሉ። ይሄ ይመስላል። አሁንም አልተሰገደበት ላይ ይሰገዳል ማለት ነው። እንደውም ራሱ ኢብኑ ተይሚያ ከኢማሙ አህመድ አንድ ዘገባ የሰማሁት አሉ። ምን ኢማሙ አህመድ ልክ ዑለማዎች ታላላቅ ታዋቂ ሰዎች ሲሞቱ ይሰግዱና ደለል የሚያደርጉት የነጃሺን ሐዲስ ነው። ለምሳሌ አሁን ብንሰማ አሉ ሼክ እኮ መካ ከተባለ ምን ልናደርግ እንችላለን? ሶላት አልጋኢብ ሊሰገድ ይችላል። ሶላት አልጋኢብ ሲሰገድ ለኢስላም ታላቅ አስተዋጽኦ ያደረገ እውቅና ያለው ሰው ለኢስላም ታላቅ ቦታ የነበረው ሰው ሲሞት ነጃሺ እንደተሰገደበት ሁሉ በዚህ ሰው ላይ ሊሰገድ ይችላል። ለምን ይሄን ልናመጣ ቻልን ከተባለ ነብዩ ነጃሽ ላይ በሩቅ ሰግደውበታል። ከሰሃቦቻቸው ግን ከሌ ሀገር ሄዶ ተገደለ፣ ከሌ ሀገር ሄዶ ሞተ፣ ከሌ ሀገር ሄዶ ሞተ ሲባሉ ሶላተል ጀናዛ ከዙ ሶላተል ል ሲሰግዱ አይታወቅም በታሪክ ተግባባናል። ሌሎች ሰዎች ሩቅ ቦታ ሄዶ ሰላምን የተቀበሉ መካ ላይ ሲሞቱ፣ ሶሪያ ላይ ሲሞቱ፣ ግብጽ ላይ ሲሞቱ ሰግደው አያውቁም ነብዩ ስለዚህ ፈዲላ ስላሉ ሊሆን ይችላል የሰገዱበት። አሁንም ታላቅ ደረጃ ያለው ልንሰግድበት እንችላለን የሚለው ኢማሙ አህመድ አምጥተዋል። እብኑል ቀይምም ተቀብለውታል እና አብዱራህማን ሲዕድን ይህንን ራጅህ አድርገውታል። ታላላቅ ሰዎች ከሞቱ ሶላተል ጋይብ ሊሰገድ ይችላል። ማንኛውም ሰው ግን ሩቅ ቦታ ስለሞተ ሶላተል ጋይብ ላይሰገድበት ይችላል። ገብቷችኋል? ክላፉ ተነስተውን ምን እንስገድበት ይባል ላሰግድ ትችላለህ ሶላተል ጋይብ። እብኑ ተይሚያ የለም ነው በቃ ወላከል ኃይል ሙስሊም አልሆነ አገር ውስጥ ከሞተ ሳይሰገድበት ተቀብሯል ከተባለ ሶላተል ኃይልን ሰግድበታለን። ይሄ ተግባባን አይደል? ይሄ ቢላ ኸላፍ ተሰግዶበት የሞተ ከሆነ ግን ሶላተል ኃይብ ነብዩ ነጃሽ ላይ ብቻ ነው የሰገዱት። አንሰግድበትም። እሱ ስላልተሰገደበት ሊሆን ይችላል። አንሰግድም ማለት ነው። አይ በነ ኢማሙ አህመድ ዘገባ በዚህኛው ከመጣን ደግሞ እነ ብኑን ቀይም ባሉት ራጃ አድርገው የወሰዱት ነው አልኳችሁ? ፈዲላና ታላቅ ለኢስላም ታላቅ ውለታ የዋሉ ሰዎች ሲሞቱ ሊሰገድባቸው ይችላል። ይህን እብኑ ልቀይም ተናግረዋል። ያንኛውን እብኑ ተይሚያ ተናግረዋል። ተግባባን አይደል? አልገባችሁም እንዴ? ቀላቀልኩባችሁ? ኢማሙ ሻፊዒና አቡ ሐኒፋ ምንድን አሉት? ኢማሙ ሻፊዒና ኢማም አህመድ ምንድን አሉት? ሶላት አልጋይብ ይቻላል። ደሊላችሁ ምንድን ነው? የነጃሺ ሐዲስ ኢማሙ ማሊክና ኢማሙ አቡ ሐኒፋ ምንድን አሉ? ሶላተል ገይብ ብሎ ነገር የለም ጭራሽ። የሌላቸው ምንድን ነው? ይሄ ኻስ ነው ደሊል የለም ነው የሚሉት። ይሄንን ደሊል ሲያመጡባቸው ይሄ ኻስ ነው ለነብዩ ብቻ። መልሳቸው ምንድን ነው? ለምን ተኛ ምን ላልተሰገደበት ይችላል ነጃሺ ሳይሰገድበት ሊሆን ይችላል ያልተሰገደበት እነ ኢብኑል ቀይም እና አብዱራህማን እስጂ ምን አሉ እ ማሻአላህ هذا بالله التوفيق السلام عليكم ورحمة الله ታቦት ያዛል ነው ታቦት ያዛል ነው